قل إن لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم أصول العقيدة الإسلامية أصول العقيدة الإسلامية يا عقيدة الإسلامية أصول وجلة أصول مالك ጀምዕ ጀምዕ አስል የአስል ብዙ ቁጥሩ ነው። አልዓቂደቱ ልእስላሚያ ኢስላማዊ አቂዳ መሰረቶቻቸው ይላል። ወሂየ እሷ ሲተቱ ኡሱል ስንት መሰረት ነው ያለው? ስድስት መሰረታዊ የኢስላም መሰረቶች የሚባሉትን እንዳስሳለን ይላል። እነዛ ስድስቶቹ አንደኛው አልኢማኑ ቢላህ በአላህ ስብሓንሁ ወተዓላ ማመን ነው። አዘ ወጀል አሸናፊና የልቅና ባለቤት የሆነው ማለት ነው። አልኢማኑ ቢልመላኢካ ሌላኛው ነው። በመላኢኮች ማመን። አልኢማኑ ቢልኩቱብ ከአላህ ዘንድ በተወረዱት መጽሐፎች ማመን አሊማኑ ቢሩሱል በመልእክተኞች ደግሞ ማመን በመልእክተኞች ማመን አሊማን ቢልዮም ልአኽር በመጨረሻው ቀን ማመን አሊማን ቢልቀዳ ወልቀዳ አላህ በፈረደውና በወሰነው ነገር ማመን ግልጽ ነው። በፈረደውና በወሰነው ነገር ማመን የሚለውን ርዕስ እንዳስሳለን ይላል። ከዛ በፊት ተምሂድ ይላል። ግልጽ ነው። መንደርደሪያ እንደማለት ነው አይደል? ግልጽ ነው። ወደ ዋናው ርዕስ ከመግባታችን በፊት መንደርደሪያ ነጥቦች ወይም መንደርደሪያ ነጥብ ይላል። ኤለም እወቅ አዩሃል ሙስሊም፣ አንተ ሙስሊም ሆይ ወፈቀኒላሁ ላሁ ወኢያክ፣ እኔንም አንተንም አላህ ስብሓነ ወተዓላ ተውፊቁን ይስጠንና አነ ኡሱል አልዓቂዳ ኢስላማዊ የሆኑ አቂዳዎች ይላል። አነ ኡሱል አልዓቂዳ የአቂዳ ምን የሚባሉት መሰረቶች የሚባሉት እስላሚያ አለቲ ያቺ ሂያ አቂደቱል ፍርቀቱ ናጂያ አለቲ ያቺ ነች ሂ የሷ አቂደቱ እምነት የሆነችዋ የማ አልፍርቀቱ ናጂያ ነጃ የምትወጣዋ ቡድን ማለት ፍርቃ ማለት ማለት ነው ቡድን አረፍ ፍርቀቱ ናጂያ ናጂያ ማለት ነፃ የምትወጣዋ ቡድን አቂዳ ማለት እነማን ናቸው እነሱ ፍርቀቱ ናጂያ ከተባለ አህሉ ሱና ወልጀማዓ ምን ማለት ነው አህሉ ሱና የሱና ባለቤቶችና ወልጀማዓ የአንድነት ባለቤቶች እዚች ላይ ትንሽ ቆየት ማለት ፈልጋለሁ። ይህ እንግዲህ በሐቅ ላይ የቆሙት ሰዎች ነቢዩ አለይሂ ሰላት ወሰላም ستفترق أمتي على ثلاثة وسبعين فرقة كلها في النار إلا واحدة ብለው ተናግረዋል አይደል? ኡመቶቼ እስከ ሰባ ሶስት ቦታ ይከፋፈላሉ። ግልጽ ነው። ሁሏም እንደ ጥፋቷ ወደ እሳት ትወርዳለች፣ ትነዳለች ብሏል። አንዷ ቡድን ስትቀር በሐቅ ላይ የቆመችዋ ብለው ተናገሩ። በዚህ ጊዜ ሰሃቦች እነማን ናቸው ብለው ሲጠይቋቸው ተናግሯል። ማ አና አለይህ ልዮም ወአስሓቢ ግልጽ ነው። ዛሬን ያለውበትና ያለሁበትና ሰሃቦች ያሉትን ጎዳና ይዞ ሄደ። እነዚህ ቡድኖች ስያሜ ተሰጥቷቸዋል። ስያሜ መሰጠቱ ሙስሊም የሚለው ማንኛውንም ሊያስገባ ይችላል አይደል? ሁሉም ተብሊጉም ሙስሊም ነው የሚለው እኽዋኑም ሙስሊም ነው የሚለው አህባሽም ሙስሊም ነው ግን በሐቅ ላይ የቆሙ የራሳቸው መለያ ስም አላቸው። ግልጽ ነው። ይህ እንግዲህ ከሀዲስ ላይ ተንተርሰን ነው ምን የምንለው ይወጣላቸው እንጂ ተነስቶ ሁሉም ተሰብስበው ይወጣላቸው ስም አይደለም። አቂደቱል ፍርቀቱ ናጂያ ፍርቀቱ ናጂያ የተባሉት ከሐዲስ ነው የተወሰደው ስማቸው። ግልጽ ነው። ናዚያ ነጃ የምትወጣ ቡድን ማለት ነው አይደል? አህሉ ሱና የምን ይሄ ደግሞ የተሰየሙት ከምንድን ነው? ለሱና ትኩረት ከመስጠታቸው ነው። ከሌላ ፍረቆች በተለየ መልኩ ምን ስለሚሰጡ ነው? ለሱና ትኩረት ስለሚሰጡ ነው። ወልጀማዓ የተባሉት ደግሞ ጀማዓ ማለት ምንድነው? አንድነት ማለት ነው አይደል? አሃ አንድነት ሲባል ታዲያ ጀማ ሲባል ትንሽም ከሆኑ ጀማ ይባላሉ አንድስ ቢሆን ይህንም በተመለከተ እብኑ መስዑድ የሚናገረው ንግግር አለ ሌሎችም ግልጽ ነው ጀማ ማለት ማዋፈቀል ሐቅ ሐቅን ምን ያለ ነው የገጠመ ነው ወለው ኩንተ ወሕደከ ይላል ብቻህን እንኳን ብትሆን ከኔ ጋር ናቸው አይደል ወለው ኩንተ ወሕደከ ብቻህን ብትሆን አንተ ሐቅን ከገጠም ከቁርአንና ከሐዲስ ጋር ከሰለፎች ንግግር ጋር የገጠመ አቋምን ይዘህ ከሄድክ አንተ ጀማ ነው የምትባለው። ለምን ሲባል ማዓከ النبيون ومعك الصحابة ومعك السلفون الصالح ግልጽ ነው አለ ምክንያቱም በምን በህይወት ከአንተ ጋር ባይኖሩ እነዚህ ሁላ ከማን ጋር ናቸው ማለት ነው ከአንተ ጋር ናቸው ግልጽ ነኝ አይደል ሐቅን ያልገጠመ ጀማ አይባልም። ሐቅን ያልገጠመ ምንድን ነው የሚባለው? ጣኢፋ ነው የሚባለው። ግልጽ ነው። ዝም ብሎ ቡድን ነው የሚባለው። ግልጽ ነው እንጂ ጀማ የሚባለውን ስያሜ አያገኝም። አባባሌ ገብቷቸዋል። ምክንያቱም የነሱ መሰብሰብ ዝም ብሎ ነው፣ ጉሳ ነው። ገብቷቸዋል። ከሀቅ ላይ የገጠመ ሀቅን ይዞ የሄደ ነው ጀማ የሚባለው ማለት ነው። እና አንድም ቢሆን እንኳን አንድም እንኳን ቢሆን ማለት ነው እና ወልጀማ የተባሉት ከዛ አንጻር ነው። ሌላ ደግሞ ምንድነው ሐቅን ከመግጠማቸው አንጻር ሲሆን እንዲሁም ኡማውን አንድ ያደርጋሉ። በምን ወልጀማ የተባሉት ለምንድን ነው? ኡመተል ኢስላምን ወደ ምንድነት ስለሚያመጡ ናቸው። ወደ ጀማ እንዴት ነው የሚያመጡት? ሁሉንም ህብረተሰብ የሚሉት ወዴት ነው የሚሉት? ቁርአንና ሐዲስ በሰለፎች ግንዛቤ የለም። በቃ ሌላ የለም ማለት ሌላው እንትኖችን ወደ ሙሐመድ ኢልያስ አመለካከት ይጣራሉ። ማ ተብሊጎች፣ አህባሾች ወደ አብደላ ሐራሪ አመለካከት ይጣራሉ። እኽዋን አልሙስሊሚን ወደ ሐሰን አልበና ወደ ሰይድ ቁጡ አመለካከት ይጠራሉ። ሌሎችም ሌሎችም ማለት ነው። ነኝ አይደል? እነሱ ግን የሚጣሩት ወዴት ነው? ወዴት ነው የሚጣሩት? ወደ ቁርአንና ሐዲስ በዚህ አመለካከት ኡማው ምን ያደርጋሉ ማለት ነው አንድ ያደርጋሉ። አንተም ሻይ ገሌ የምትለውን ተው፣ አንተም ሻይ እንትናን ተውና ሁላችንም ወደ ምን እንምጣ? ቁርአንና ሐዲስ እንምጣ። አላህ እንዳለው ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ብሏልና ብለው ሁሉንም ወደ አንድነት ነው የሚያመጡት በቁርአንና በሐዲስ። ሌላው ግን ይበታትን። አይ እኛ የእንትና አመለካከት ጥሩ ነው በዚህ ጋር ግልጽ ነው። ይሄ የእናንተ የያዛችሁት ቁርአንና ሐዲስ የሚለው ማ የምሺ ማ ዐስሩን አልሐድር አሁን ካለንበት ዘመን ከአንደኛው ክፍለ ዘመን ጋር አይሄድም እያለ እየጣለ የሰዎችን አመለካከት አይነዳም ማለት ነው። እንዲህ ከተባለ የተለያየ አመለካከት ያላቸው ቡድኖች ወይም ሰዎች ይመጣሉ። ሁሉም የሁሉም አራጋቢ የሁሉንም ባንዲራ ውለብላቢ ይሆንና ጀማ የሚባለው ነገር ይታጣል ማለት ነው። ግልጽ ላይ መሰለኝ አህል ሱና ወልጀማዓ ይህ እሷ የሚያምኑበት ዋናው መሰረታቸው አልኢማኑ ቢላህ በማን ያምናሉ? በአላህ ወመላኢከቲሂ። ይሄ አሁን ሲዘረዘር ወደ ውስጥ ትገባላችሁ። አሃ ይሄ ምነው ማለት ነው እንዴት ትላላችሁ? ይሄ የምናውቀው የምታውቁት ነው። አረ ግን በሱ ላይ ያለው አቂዳ ምን መምሰል በአላህ ማመን የሚለው ራሱ ብዙ ርዕሶች አሉ በመላእክቶች ማመን ብዙ ርዕሶች አሉት። በረሱሎች ማመን ብዙ ርዕስ በውስጡ የሚይዘው ግልጽ ነው። በሩሱሎች ስናምን እንዴት ነው በኩቱቦች ማመን እያንዳንዱን ወደ ውስጥ ስንገባበት ኢንሻአላህ يعني تستفيدون منه كثير من العلم الإيمان بالله وملائكته وكتبه ورسله واليوم الآخر والإيمان بالقدر خيره وشره وهذه الأصول النزي مسرتك وهذه الأصول وهذه الأصول اتش مسرت دلت عملك تالك عليها بس عليه نصوص كثيرة ብዙ መረጃዎች ሚነል ኪታቢ ወሱና ከቁርአንና ከሐዲስ ያሉ ምኖች መረጃዎች ኑሱስ ማለት መረጃ ማለት ነው። ግልጽ መረጃ የያዘ ማለት ከፊራ ሚነል ኪታቢ ወሱና ወአጅመዐት አንድ የሆነችበትም አቋም ነው አለይሃ በሷ ላይ አልኡማ ኡመተል ኢስላም ግልጽ ነው። ኡማው በአጠቃላይ አንድ የሆነበት አቋም ነው ይሄ በእነዚህ በስድስቶቹ قال الله تعالى الله سبحانه وتعالى ብሏል ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين አላህ ለአይሁዶች መልስ የሰጠበት ነው። ነቢዩ አለይሂ ሰላቱ ወሰላም ለአስራ ምናምን ወራቶች ሲሰግዱ የነበረው ወዴት ነበር? ወደ በይተል መቅደስ ነበር አለ የሚሰግዱት። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም በአላህ ትእዛዝ አማካይነት قد نرى تقلب وجهك في السماء فلنولينك قبلة ترضاها كذا فولي وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره የሚል የቁርአን አንቀጽ ሲወርድ ነብዩ ወዴት ዞሩ? ወዴት ዞሩ? ወደ መካ ዞሮ መስገድ ጀመሩ። በዚህ ጊዜ አይሁዶች ምን አሉ? የእኛን ቂብላ ትቶ ደግሞ ወደዛ ሰገደ ብለው በመተቸት ላይ ገቡ። መተቸት ማነወር ገቡ። ግልጽ ነው። የአንቢያዎችን እንግዲህ ቂብላ ሆኖን ኧረ እነሱ ከኛ ቂብላ ትቶ አሁን ደግሞ ወደ መካ መስገድ ጀመረ። መጀመሪያውን ነቢዩ ከነሱ ጋር መመሳሰል ካለመውደድ የተነሳ ጌታቸውን ይማጸኑ ነበር፣ ይላመኑ ነበር። አላህም እሱን አይቶ ፈወሊ ወጅሃከ ሸጥረ አልመስጂድ አልሐራም ግልጽ ነው። መጀመሪያ ፈለንወልየነከ ቂብለተን ተርዳሃ ወደምትወደው አቅጣጫ ቂብላ እናዞርሃለን ብሏቸዋል። ስለሚወዷት ምን ወደ ከዓባ በሆነልኝ ብለው ይመኙ ነበር። አላህ አዘዛቸው ማለት ነው። ከዛ ይሄንን ሲተቹ ከኛ የኛን ቂብላት ወደኛ መስገድ ሲሉ አላህ ምን አላቸው? ይሄንን አወረደ ለይሰል ቢር ይሄ እኮ እንደው ገኖ የሚወራ ከመልካም ተግባር አይደለም። አንቱ ወሉ ውጁሃኩም ቂበል አልመሽሪቅ ወልመግሪብ ወደ ምዕራብና ወደ ምስራቅና ወደ ምዕራብ አቅጣጫ ፊታችሁን ማዞር ይሄ አይደለም ትልቅ መልካም ተግባር ማለት ወላኪን አልብር ነገር ግን ትልቁ ቢር መልካም ተግባር ማለት መን አመነ ቢላህ በአላህ ምን ያለ ነው ያመነ እናንተ በአላህ በስትክክል እያማናችሁ አይደለም። ብትተቹስ መተቸት ያለባችሁ ማናችሁ? እናንተ በአላህ አመንን እያላችሁ ኡዘይሩን ኢብኑላህ ትሉ የለ እንዴ? ግልጽ ነው። በአላህ ማመንን ይጻረራል አይጻረርም? ይጻረራል። ወልየውሚል አኺሪ በመጨረሻውም ቀን ያመነ ነው። እናንተ እንዲሁም በመጨረሻው ቀን እንዳመነ ሰው መልካምን ሰው አይደላችሁ፣ እንደውም ቢልዓክስ ነው ያላችሁ። ወልመላኢካ በመላይኮችም ያመነ ነው። ወልኪታቢ ከአላህ ዘንድም በወረዱት ኪታቦች ወነቢይን ግልጽ ነው። በነቢያቶችም ያመነ ነው እንጂ የሚገል አይደለም። የሁዶችማ ምን ይሉ ነበረ? አንቢያዎችን ይገሉ ነበር አለን። ሊመተክቱሉነ አንቢያ አላህ ሚን ቀብል ብሏል ቁርአን ላይ። ታዲያ ለምን ትገላላችሁ ተብለውላት ጥያቄ ቀርቦላቸዋል። ስለዚህ አላህ በዚህ የቁርአን አያ እያወደሳቸው ነው እየተቻቸው ነው እየተቻቸው ገብቷቸዋል አይደል ይሄ አይደለም መልካም ተግባር እኛ ምስራቁም ምዕራቡም ይማል قل لله المشرق والمغرب አይደል ምስራቁም ምዕራቡም እኛ ወደ ካባውን የምንዞረው ለአላህ የምንፈይደው ነገር ኖሮ ሳይሆን አላህ ስላዘዘ ነው እንጂ ምስራቁም ምዕራቡም የማን ነው የአላህ ነው ማለት ነው ስለዚህ ልክ ይሄንን እንደው እንደ ትልቅ ነገር አታጋኑት ማለት ነው። እሱም ቢሆን የዞረው በማን ትዛዝ ነው? በአላህ ነው። እስቲ ካላችሁ ትልቁ መመዘኛውን ስራ ማየት ነው ማለት ነው። وقال تعالى الله سبحانه وتعالى ብሎ ይላል። ይህ እንግዲህ እቺ የቁርአን አንቀጽ ብቻ ስንቶችን ይዟል? አምስቱን አይደል? እዚህ የቁርአን አንቀጽ ከላይ ምን ምንን አለ? መናመነ ቢላ አንድ፣ ወልየውም الاخر ሁለት ወልመላኢካ ሶስት ወልኪታቢ ወነብይ አምስት አሁን የቀረው አንድ ነበረ እሱ ደግሞ በሌላ የቁርአን አያት ተጠቅሷል وقال تعالى إنا كل شيء خلقناه بقدر ሁሉንም ነገር አላህ ፈጠርነው በውሳኔ በማለት የቀደሩንም ዙሪያ ያለን ነገር ጠቀሰ ማለት ነው። ወቃለ ተዓላ አላህ የበላይ የሆነው ጌታ ብሏል። አመነ ረሱሉ ረሱል እኮ አመነ። ረሱል የሚለው ብዙ ቁጥር አይደለም፣ ነጠላ ነው። እሺ ብዙ ሰው ብዙ ቁጥር ነው የሚመስለው እንጂ ነጠላ ቁጥር ነው። ግልጽ ነኝ። አመነ ረሱል ረሱል እኮ አመነ፣ የአላህ መልእክተኛ። ማንን ነው እዚህ ጋር የፈለገው? ነቢዩ አለይሂ ሰላት ወሰላምን ነው። ይህን ከዚህ በፊት ሪያድ ያስቀሯችሁ ልጆች ሰበቡን አይተነዋል መሰለኝ። አመነ ረሱሉ መልእክተኛው አመነ ቢማ ኡንዚለ ኢለይህ ወደሱ በተወረደው ሚን ረቢህ ከጌታው ወልሙእሚኑን አማኞችም አመኑ የአላህ መልእክተኛ ሰሓቦች ኩሉን ሁሉም አመነ ምን አሉ አመነ ሁሉም አመነ ቢላህ በማን አመኑ በአላህ ወመላኢከቲሂ በመላኢኮችም አመኑ። ወኩቱቢሂ ካላህ ዘንድ በመጣውም ኩቱቦች ወሩሱሊሂ በመልእክተኞችም አመኑ። ላ ኑፈርድቅ እንደውም አንለያይም በይነ አሐዲን በአንዳቸውም መካከል ሚን ሩሱሊ ከአላህ መልእክተኞች አንለያይም አሉ ማለት ነው። እኛ በአብላጫው በነቢዩ አምነን በሙሳ የምንክድበት በኢሳ አምነን ማለት ነው በሱለይማን የምንክድበት ምክንያት የለም ማለት ነው። ግልጽ ነው። በሁሉም አምነናል ብለው እጅግ ሰጡ ማለት ነው። ግልጽ ነው። وقال ተዓላ አላህ ብሏል ومن يكفر ቢላህ በአላህ يكاد وملائكته በመላእክቶች የካደ ወኩቱቢሂ ከአላህ ዘንድም በተወረዱት ኩቱቦች ወልየውም አልአኺር በመጨረሻውም ቀን የካደ ፈቀድ ضለ በእርግጥ ጠሟል ضላለን በዒዳ ሩቅ የሆነ ምን ጥመት ሩቅ የሆነ ጥመት ማለት ማለት ነው። ሊቃና የማይችል ማለት ነው። ግልጽ በኃይለኛ የጠመመ መጥመም ማለት ሩቅ የሆነ መጥመምን ጠሟል። በእነዚህ ነገሮች የካደ በማለት አላህ ስብሓነሁ ወተዓላ ጠቅሶታል ማለት ነው። وفي حديث صحيح በصحيح حديث عن النبي صلى الله عليه وسلم كنبي يتكين يالا أنه قال أندي بلال الإيمان إيمان مالت أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره بمالت يا الله من التنيا السؤال وهذه الأصول العظيمة اتشكوت الله كونتشوا مسرك ወቱሰማ ትጠራለች፣ ትሰየማለች። አርካኑል ኢማን ምን ተብላ እ የኢማን መሰረት ተብላ ትጠራለች። ቀድ ተፈቀት በእርግጥ አንድ ሆናለች፣ ተስማምታለች፣ ገጥማለች። አለይሃ ሩሱል በሷ ላይ ማን የአላህ መልእክተኞች ይሄ ነው ብዙ ቁጥር እሺ ሩሱል ይሄ ብዙ ቁጥር የረሱል ብዙ ቁጥር ሩሱል ሩሱሎች በእሷ ላይ ተስማምተዋል፣ አንድ ሆኗል። ወሸራዒዕ ከአላህ ዘንድ የመጡ ምኖችን ድንጋጌዎች ሁሉም ሙሳም በዚህ መጥቷል፣ ዒሳም በዚህ መጥቷል፣ ሁሉም ኢብራሂም በዚህ መጥቷል። በዚህ ዙሪያ ላይ ምን የላቸው ምን የላቸውም ሴቶች ልዩነት የላቸውም። ግልጽ ላይ ሁሉም አንድ ነው። በዚህ ላይ ተስማምተው የመጡበት ጎዳና ነው ማለት ነው። ወነዘለት ቢሃል ኩቱቡ ሰማዊያ ወነዘለት ወርዳለች ቢሃ በሷ ላይ አልኩቱቡ ሰማዊያ ከአላህ ዘንድ የወረዱት ምኖች ምኖች ኩቱቦች መጽሐፍቶች በዚህ ዙሪያ ላይ ወርዷል። ተውራት፣ ኢንጂል፣ ዘቡር፣ ቁርአን እነዚህ ናቸው ኩቱቡ ሰማዊያ ሱሁፊ ኢብራሂመ ወሙሳ ደግሞ ይጨመርበታል። ግልጽ ነው። ወነዘለት ቢሃል ኩቱቡ ሰማዊያ ግን ከተባሉ እነማን ናቸው? እነዚህ አሁን የጠቀስኳቸው ተውራት፣ እንጂል፣ ዘቡርና ቁርአን ነው። ተውራት ለሙሳ፣ እንጂል ለኢሳ፣ ዘቡር ለዳውድ፣ ቁርአን ለነቢዩ የወረደ ማለት ሱሁፍ ኢብራሂም ኢብራሂም ይላል ሱሁፍ ኢብራሂመ ወሙሳ ለሙሳ ጽሁፍም ነበረው ሌላ ተጨማሪ ግልጽ ነው። የተለያዩ ትእዛዛትን የተጻፉበት ማለት ነው። እሺ ወለም የጅሃድሃ ወለም የጅሃድሃ አልተከራከረም ወይም አልቀበልም አላለም። ولم يجهدها ይሄንን አላስተባበለም ማለት ነው። አላስተባበለም የምትሉት ደስ ይለኛል። አው ሸይአን ሚና ወይም ከሷ አንዳችም የሆነ በተውራት ነው ያላምን በቁርአን ነው ማለት እያለ የለም አለየም። አው ሸይአን ሚና ከሷ አንዳችም ነገር ኢላ መን ኸረጅ የወጣ እንጂ አን ዳኢረቲል ኢማን ከኢማን ዳኢራ ዳኢራ ምን ማለት ነው?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 الله غفورا رحيما إن الذين النزياء يكفرون بالله با الله من الميلو يمكدو ورسوله انديوم با الله ملك ويريدون يمفلقو أن يفرقوا من مالات ملايات بين الله با الله النا ورسوله بملك تنيا ومعكل مليات ኢነለዚነ እነዚያ የክፉሩነ የሚክዱ ቢላሂ በአላህ ወሩሱሊሂ በአላህ መልእክተኛ ወዩሪዱነ የሚሹ የሚፈልጉ አዩፈሪቁ ምን ማለትን መለያየትን በይን አላህ በአላህና ወሩሱሊሂ በማን በመልእክተኛው የአላህን ትእዛዝ እንቀበላለን ይሄ መልእክተኛው ነው ብለው ችላ የሚሉ ማለት ነው ወየቁሉነ መጣቻላ ከአላህ የመጣ እንቀበላለን ለአላህ መልእክተኛ ግን ጋዝ ምንም አይደለም ብለው ምክንያቱም የአላህ መን አጣ ረሱል ፈቀድ አጣ አላህ ግልጽ ነው መልእክተኛውን የታዘዘ ማንን ታዘ አላህን ወየቁሉ ነው ብለው ይላሉ ኑእሚኑ እናምናለን ቢባዕድን በከፊሉ ወነክፉሩ እንክዳለን ቢባዕድን በከፊሉ ብለው ይላሉ። አዎ የአላህ ግን ትእዛዝ ኡድኹሉ ፊሲልሚ ከፋ ነው። በቃ ጥቅልል ብሎ መግባት ነው ማለት ነው። ሌላ መንገድ ማበጀት አያስፈልግም። ወዩሪዱነ እነዚህ ሰዎች ይፈልጋሉ ይሻሉ አየተኺዙ ምን ማለትም መያዝን በይነ ዛሊከ በዚህ መካከል ሰቢላ ምን መንገድ ሌላ መንገድ ማለት ሰው ልጅ በአላህና በመልእክተኛው መካከል ከለየ በቁርአንና በሐዲስ በከፊሉ አምኖ በከፊሉ የሚክድ ከሆነ ሌላ መንገድ አበጀ ማለት ነው። የሙእሚን መንገድ አለ፣ የካፊር መንገድ አለ። እሱ ደግሞ በምንና በምን መካከል ነው ያለው? እ በመክፈርና በመካድ ማለት ነው። ስለዚህ ሌላ መንገድ መያዝ የሚፈልጉ ናቸው አለ። እነዚህ ሰዎች እ ኡላኢከ እነርሱ እኮ ሁሙል ካፊሩን እዚህ ናችሁ። እሺ ወደዚህ ነው ያልገባችሁ ነገር ካለ ጠይቁ። እነዚህ ሰዎች ምንድን ናቸው? ወዩሪዱነ እደግምላቸው፣ ካልገባችሁ ጠይቁ ወደ እኔ። ወዩሪዱነ ይፈልጋሉ አየተኺዙ መያዝን በይነ ዛሊከ በዚህ መካከል ሰቢላ መንገድን ሲል ገባችሁ? በከፊሉ አመነው በከፊሉ የሚክዱ ከሆነ በአላህ አመነው በመልእክተኛው የሚክዱ ከሆነ እነዚህ በሩሱሎች በከፊሉ አመነው በከፊሉ የሚክዱ ከሆነ ምን እያረጉ ነው? ይሻሉ በዚህ መካከል መንገድን ሲሉ መክፈር አንድ ነው አይደል? አንድ መንገድ ነው አይደል? ማመንስ አንድ መካከል። እነዚህ ደግሞ በከፊሉ አምናሉ በከፊል የሚክድ ብለው አንድ ሌላ መንገድ አበጁ። ግን እነሱ ከየት ነው የሚመደቡት ታዲያ ከተባለ አላህ ራሱ መልሱን ይሰጣል። ኡላኢከ እነርሱ እኮ በከፊሉ ቢያምኑም እንኳን ሁሙል ካፊሩን ምንድናቸው? ካዲ ናቸው አለ አላህ ሐቃ በእውነት በእውነት እነሱ ግልጽ ነው ምኖች ናቸው? ካፊሮች ናቸው አለ አላህ። በከፊሉ ስላመኑ እንዳትታለሉ በእነሱ ግልጽ ነው እንዳይመስላችሁ። ምክንያቱም በዚህ መካከል መንገድ የሚባል የለም ወይ የሙእሚኖች የሙስሊሞች መንገድ ነው ወይ የካዲያን መንገድ ነው ማለት ነው። ወአዕተድና ምን ብለናል? አዘጋጅተናል። ወአዕተድና ምን ብለናል? አዘጋጅተናል። ሊልካፊሪነ ለማ ለካህዲያኖች አዛበን ሙሂና አዋራጅ የሆነችን ቅጣት ሙሂና ማለት ማለት ነው። አዋራጅ የምታዋርድ የሆነች ቅጣትን አዘጋጅተናል። ወለዚነ እነዚያ አመኑ ያመኑ አላህ ጀዐልና ሚንሁም እነዚያ ያመኑ በአላህ በመልእክተኛው ወለም ዩፈርቁ ያለያዩ በይነ አሐድ ሚንሁም በእነሱ መካከል ያለያዩ በሁሉም ያመኑ ማለት ነው። ኡላኢከ ያለያዩ አዎ ያለያዩ ያለያዩ አፍራሽ ነው ያደረኩት። የለያዩ ማለት የለያዩ ተቃራኒ ምንድን ነው? ያለያዩ በሁሉም አመኑ ማለት ነው። አልለዩም። በእነዚህ አምነናል፣ በእነዚህ አናምንም አላሉም ማለት ነው። ከበዳቸው አማርኛው እ ወለም ይፈሪቁ ምን ያላሉ ያለያዩ አረ በቃ ግልጽ እኮ አማርኛ ነው። በይነ አሃዲም በአንዳቸው መካከል ሚኑም ከነሱ በከፊሉ አምነን በከፊሉ እንክዳለን አላሉም ማለት ነው። በሁሉም እንብላለን እናምናለን አሉ። ኡላኢከ እነርሱ እኮ እነዚህ ህዝቦች በሁሉም ያመኑ ጥቅልል ብለው የገቡ ሰውፈ ዩእቲህም ወደፊት ይሰጣቸዋል ማ አላህ ኡጁረሁም ምናቸውን ምንዳቸውን ይሰጣል ያሞናድላቸዋል በጀነት ማ ላ አይኑ ራአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር በሆነችዋ ጀነት ያሞናድላቸዋል። ሱብሓነላህ እኛ በአሁን ሰዓት እንደነቃለን። በተለያየ በዱንያ ቅባቅንቦ ኮተት ማለት ነው እንደነቃለን። አረ አይታይ አይን አይቶት ማያቅ ምርጥ ዓለምን አላህ ሱብሓነሁ ወተዓላ አዘጋጅቶልናል። ያን ግን ችላ ብለን ለዚህ ዱንያ እንለፋለን። ያ አላህ اللهم ايقظنا من رقدتنا ከተኛንበት አላህ ያንቃን وهذه الله من على وكان الله الله كنو غفورا رحيما من مهرنا زين وهذه الأصول العظيمة ይችኮ ታላቅ የምትባለዋ መሰረታዊ አቂዳ ወልአርካኑል ቀዊማ ቀጥ ያለችዋ መሰረት ተሕታጅ ምን ትላለች? ትፈልጋለች። ተሕታጅ ትፈልጋለች። ኢላ ሸርሕ ወደ ምን ወደ ማብራሪያ ወበያን ወደ ገለጻ ብዙ ገለጻዎች ያስፈልጉታል። ወሁወ እሱኩ እኮ ማ ምን የምንለው ነው የምንሞክረው ጉዳይ ነው ይላል። ማ ሰኑሓዊሉ እምንሞክረው እንግዲህ ነገር ነው እንግዲህ ምን ለማለት ለማብራራትና ለመግለጽ ሰኑሐዊል ሐወለ ማለት ሞከረ ማለት ኢንሻአላሁ የአላህ ፍቃድ ከሆነ ተቅዲም ነው ተቅዲም ተቅዲሙ ተቅዲመን ተቅዲመን ያው በማስቀደም ማስቀደም ማለት ማለት ነው። ያው ከፊት ለፊት ማለት تقديما ወደፊት ማለት ማነስተቲ የምንችለውን منه ከሱ في هذا الكتاب በዚህ ኪታብ ላይ እንግዲህ እያንዳንዱ እነዚህ አርካኑል ኢማኖችን ወይም ደግሞ أصول ሌላ ስሙ ምንድነው? أصول الإيمان أصول الإيمان ወይም أركان الإيمان ይባላሉ። እነዚህን በዝርዝር እናያቸዋለን ይለናል ካቲቡ ማለት ነው። ኸይር ይህ እንግዲህ እንደ መግቢያ ካልን ዘንዳ የመጀመሪያው አላስሉል አወል ይላል። የመጀመሪያው መሰረት ይላል። ያው ተቅዲመን ማለት ይሄንን በማቅረብ ማለት ነው። ተቅዲመን ማለት ማለት ነው ይህንን ወደፊት በማቅረብ ማለት ነው አይደል? ተቅዲመ አዎ ማስቀደም ማለት ነው። ያው በማቅረብ ማለት ነው። ግልጽ ነው ይሄን ነገር አላስሉ አወል ይላል የመጀመሪያው መሰረት አልኢማኑ ቢላህ ዐዘ ወጀል ላቅ ያለውና የልቅናው ባለቤት የሆነውን አላህ ተቀብሎ በሱ ማመን የሚለው ርዕስ ላይ ደርሰን ወሁወ ሱኩር አሳሱል አቂዳ የአቂዳዎች ሁላ መሰረት ነው። ወአስሉሃ ምኗ ነው? መሰረት ስሯ ነው። ግልጽ ነው። ስሯ ነው። ለምን ከተባለ በአላህን መልእክተኛ አላህን መልእክተኛ ነብዩን የምንወደው መልእክተኛዎችን ራሱ የምንወደው ቁርአንን የምንቀበለው ሊአጅልላህ ነው አይደል ነብዩን የምንወደው ሊአጅልላህ ነው አይደለም ለአላህ ብለን ነው የምንወዳቸው አላህን ግን የምንወደው ሊዛቲሂ ነው ሊዛቲሂ ገብታችኋል ካሊቃችን ስለሆነ ፈጣሪያችን ለሌላ ብለን የምንወደው አምላክ አይደለም አላህ ሊዛቲሂ ነው የምንወደው ስለ አላህነቱ ስለ አምላክነቱ ብቻ ነው የምንወደው ነብዩ ግን ሊአጅልላህ ነው ሌሎች ለሁሉም መሰረት የሆነው የአላህ ነው እንግዲህ በአላህ ነው وهو እሱ ያዕኒ በአላህ ማመን ሲባል وهو እሱ ያዕኒ ማለትም وهو ያዕኒ ማለትም የተፈለገው الاعتقاد الجازم ቁርጥ ያለ እምነት ሊኖረን ይገባል بأن الله الله رب كل شيء የሁሉም ነገር ጌታ ነው ወመሊኩሁ ባለቤቱም ንጉሱም እሱ ነው። ወአነሁ ልኻሊቅ እሱ እኮ ፈጣሪ ነው። ወሕደሁ እሱ ብቻ በብቸኝነት አልሙደብር ነገራቶችን የሚያቀናብር ሊልከውን ከውን ማለት ማለት ፍጡራኖችን አልሙደብሩ ሊልከውን ፍጡራኖችን የሚያቀናብር ነው። ኩለሁ ሁሉንም ማለት ነው የሚያስተናብረው። ግማሹን ቆንጆ፣ ግማሹን መልከ ጥፉ፣ ግማሹን አጭር፣ ግማሹን ረጅም፣ ግማሹን ወፍራም፣ ግማሹን ቀጭን خلاص የተለያዩ ከለራቶችን አድርጎ ግልጽ ነው። ከለሮችን ሰጥቶ አላህ ስብሓነ ወተዓላ ሁሉንም ያደረገ አምላካችን አላህ ነው። ዋናው ነው እኮ እሱ هو الذي ነው الذي يستحق ምን የሚለው የሚገባው العبادة من አምልኮ የሚገባው وحده ለሱ ብቻ لا شريك له ለሱ ምንም ማጋር አያስፈልገውም وأن أنه كل معبود ሁሉም የሚገዟቸው ነገሮች ሲዋሁ ከሱ ውጭ ያሉ ባጢሉን ምንድናቸው? ባጢሉን ምንድናቸው? ውድቅ ናቸው የሚገዟቸው ወዒባደቱሁ ካላህ ውጭ ያለንም አካል ማምለክ ባጢለቱን ምንድነው? ውድቅ ነው። ቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ذلك بأن الله هو الحق وأن ما يدعون من دونه هو الباطل وأن الله هو العلي الكبير إلى الله سبحانه وتعالى በረዳችሁ ወንዶች በረደን እያሉ ነው። እስቲ በሩን ዝጉላቸው። ይቻላል? አዎ ዝጉት፣ አይታይም። አይ በሩ ነው በሩ እና ማብራቱን አብሩት። ወንዶች ወደዚህ ስለሆነ ችግር የለም። ወደዚህ ደግሞ እናንተ መሄድ ትችላላችሁ ከፈለጋችሁ። ማለት ያው ተሰጥሯል። ተመቻችሁ ሴቶች? ዛሊካ ይህ እኮ የሆነበት ምክንያት አላህ ሰማይ ምድርን መፍጠሩ የተለያዩ ነገሮችም ካልነበሩበት አስገኝቶ ለፍጡራኖች ሩሱሎችን መላኩ፣ ኩቱቦችን ማውረዱ ይሄ ሁላ ዛሊከ ይሄ የሆነበት ምክንያት ቢአን አላህ አላህ ሁወ ልሐቁ ምን በመሆኑ ነው? ሁወ ልሐቁ እሱ እኮ እውነት በመሆኑ ነው። ወአነማ የድዑነ እነሆ እኮ የድዑነ የሚጠሩት የሚለመኑት ሚን ዱኒ ከሱ ውጪ ከአላህ ውጪ የሚጠሩት የሚለመኑት ሁወል ባጢሉ ምን በመሆኑ ባጢል ውድቅ በመሆናቸው ነው። ዋና አላህ አላህ እኮ ሁወል ዓሊይ እሱ ምንድን ነው? ዓሊይ የምንድን ነው? የበላይ የሆነ ጌታ ነው። አልከቢር ላቅ ያለ ላቅ ያለ ከፍ ያለ ጌታ በመሆኑ ነው። ነው ይህ የሆነበት ምክንያት በማለት አላህ ስብሓነሁ ወተዓላ ተናገረናል። ዋናው ኑኩ አላህ ሱብሓነሁ ጥራት ይገባውና ሙተሲፍ ምን የሚባል ጌታ ነው? የሚገለጥ ጌታ ነው። ሙተሲፉን የሚገለጥ ጌታ ነው። ቢሲፋቲል ከማል ሙሉ በሆነንን ሲፋ ስለ አንቺ ቢነገርልሽ ቢወራልሽ ቢለፈፍልሽ አዎ የሆነ ብዙ ነገሮች ልናወራ እንችላለን ግን ምንድነሽ ጎዶሎ ነሽ ስላንተም የሆነ ነገር ያክል ቢወራልህ ቢለፈፍልህ ብዙ ነገር ቢባልልህ ምንድነህ ጎዶሎ ነህ ግልጽ ነው ተግባባን አይደለ ሸድ አደረኩት እንዴ እና ስለኔ ቢወራ ቢለፈፍ ድካ ቢደርስ ጎዶሎ ነኝ። ግልጽ ነኝ። ሁላችንም ምኑ አይደለንም፣ ምን አይደለንም። ባረከላሁ ፊኩ ሙሉ አይደለንም ማለት ጉድለት አለብን። ከጉድለት የጠራ አምላክ ማን ነው? አላህ ወአነሁ ሱብሃና ሙተሲፉን የሚወሰፍ ነው ቢሲፋት ልከማል ምን በሆነ ሙሉእ በሆነ ምን ገጽታ፣ ባህሪ የሚወሰፍ ነው አላህ። የሰዎች ስም የሰዎች ስም ውሸት ሊሆን ይችላል። ግልጽ ነው። እሱ አንዱ መህሙድ ሊሆን ይችላል ስሙ መህሙድ ምስጉን አይደል? ወላኪን ሁወ መዝሙም ሊሆን ይችላል። ግልጽ ነው። ብልዓክስ ሷሊሕ ሊሆን ይችላል ስሙ ሁወ ጣሊሕ ነው። ግልጽ ነው። አላህ ግን ስሙ ከባህሪው ጋር ምን ያለ ነው? የሚገጥም ነው። ግልጽ ነው። ዓሊይ ነው ስንለው አላህ በሱ ስሙ ሲፋውም ያው ነው ማለት ነው። ግልጽ ነው። አላህ በስሞችም በባህሪያቶችም የምናገኝ የሆነ ምንድነው አምላክ ነው ማለት ነው። በስም ቢሆን ስንት ያማረ ስሞች አሉ፣ ግን ሙሉ አይደለም ማለት ነው የሰው ልጅ ወንዑት ምን አለ ወንዑት አላህ መገለጫዎች አሉት። አልጀላል ምን ያለ ከስ ያለ መገለጫዎች አሉት አላህ ሙነዛህ ምን ያለ ነው አምላክ አላህ ሙነዛህ የጠራ ነው ሙነዛህ የጠራ ነው አን ኩሊ ነቅሲን ከምኖች ከእያንዳንዱ ጉድለት ወዐይቢን ከእያንዳንዱ ደግሞ ምን ነውር የጠራ ነው አላህ ይሄ ነው በቃ ወሃዛ ይህ ሁወ ተውሂድ ተውሂድ ማለት ይህ ነው ቢአንዋኢሂ በአይነቶቹ አሰላሳ በስንቶቹ ሶስቱን ተውሂድ የመጀመሪያ አላህ ኻሊቅ ነው ሙደብር ነው የስተሒ ይሄንን ያለው ምንን ይይዛል ተውሂደ ሩቡብያ ሌላኛው የስተሒቁ ሊባደት ወሕደሁ ላ ሸሪከ ለው ምናምን ስንል ተውሂደል ኡሉህያ አላህ ሙነዘህ ነው አን ኩሊ ነቅሲ ወዐይብ ومتصف بصفات الكمال ስንል توحيد الاسماء ሲፋት በዚች ቃላት የጠቀስነው ሁላ ምንድነው ማለት ነው? ሶስቱን የተውሂድ አይነት ነው። ሶስቱን የተውሂድ አይነት እንግዲህ ምን እንደሆነ ባለፈው አብራርቻለሁ። ፈተና ላይም ይመጣል። ግልጽ ነው እ ፈተና ፈተና ፈተና ላይ ይመጣል። ግልጽ ነኝ አይደል? ተውሂድ በአጭሩ ቃል አስረድቻለሁ። ተውሂድ ሩብያ ማለት አላህ በሰራው ስራ ነው። ተውሂድ አልኡሉሂያ እኛ በምንሰራው ተግባር ነው። ተውሒድ አልአስማ ወሲፋት የአላህ ስሞችንና ባሪያቶችን ለሱ ማጽደቅ ነው። በአጭር አማርኛ አጽድቀናል። አሁንም በዚች ባለበት ሶስቱም ቃላቶች ወይም ደግሞ ሶስቱ የተውሂድ አይነቶች ተቀምጠዋል። እሺ በዝርዝር ለማየት እስቲ አወለን ተውሂድ ሩቡብያ ይላቸዋል። አሁን ደግሞ በዝርዝር አሁን ጥቅል በሆነ ሶስቱን አየን አይደል? አሁን ደግሞ በዝርዝር እስቲ እንሂድ። አወለን የመጀመሪያው توحيد الربوبية توحيد ربوبية يجيت التوحيد لا يجيت التوحيد لا فأما توحيد الربوبية توحيد الربوبية ما تنل فإنه نوكو على قرار من مالتنا رجعتنا بأن الله الله مون وحده ሁወል ኻሊቅ ሊልዓለም ዓለምን ምን ያለ የፈጠረ ነው። ግልጽ ነው። ወሁወል ሙደቢር እሱ ምን ያለ ነው የሚያስተናብር አምላክ ነው። ሙደቢር ማለት የሚያስተናብር አምላክ ነው። አልሙህይ ህያው የሚያደርግ ነው። አልሙሚት ምን የሚል ነው? የሚገል ነው። ወሁወ ረዛቅ እሱ ምንድን ነው? ሲሳይን የሚለግስ የሚሰጥ ነው። ዙልቁዋ የምን ባለቤት ነው? የኃይል ባለቤት ነው። አልመቲን ብርቱ የሆነ ብርቱ የሆነ የኃይል ባለቤት። ይሄ ሁላ የማን ስራ ነው? የአላህ እኛም ስራ ነው። በቃ ተውሂድ ሩብያ ማለት የአላህን ስራዎችን ማረጋገጥ በቃ ነገራቶችን ያደረገ ነው እያለ ማረጋገጥ ነው። ወልቁራሩ ማረጋገጥ ቢሃዘ ነውዕ በዚህ አይነት ነገር ማረጋገጥ አላህ ኻሊቅ ነው፣ ራዚቅ ነው፣ አላህ የሚያበላ ነው፣ የሚያጠጣው ነው፣ ሙሕይ ነው፣ ሙሚት ነው ምናምን ማለት መርኩዝ ነው መርኩዙን አይደል እ መርኩዙን የተመረኮዘ ነው። ያው አማርኛ ይመስላል። መርኩዙን የተንተራሰ ወይም የተመረኮዘ ነው ፊልፍጥር ፊጥር ከምን ጋር ሰው ልጅን በተፈጠረለት ሁኔታ ነው። ማንም ማለት ነው የሚያረጋግጥ ነው። በፊጥራ የሚታወቅ ነው። አላህ የቃላቱ ሁኔታ ይለያይ እንጂ ሁሉም ይቅራር የሚያደርገው የሚያረጋግጥበት ነው። ግልጽ ነው። የኛዎቹ ይሉታል ማለት ነው በሌላ ቃል በኦሮምኛም በሌላ ቃል ብትሄድ ይባላል። ግልጽ ነው። ሌላውም ሌላውም ይሰይማል እንጂ አንድ አምላክ መኖሩን ማንም ይቅራር ያደርጋል። የማጋራት ሁኔታውን ነው እንጂ ግልጽ ነው መሰለኝ። ነዓም ይህንን የሰው ልጅ በፊጥራ የሚያረጋግጠው የሆነ ነው። ምን ይላሉ ሲናገሩ እንደ ምሳሌ አንድ ልጅ ከተወለደ ምንም የቤተሰብ ብክለት ካልደረሰበት የቤተሰብ ብክለት ገብቷቸዋል። ቤተሰቦቹ ካልበከሉት ማለት ነው ይጠነቅ ብለው ወይም ደግሞ የአይሁዳን እምነት ያዝ ብለው የክርስትናን የመጁስን ያዝ ብለው ካልነካኩት በስተቀር ጫካ ላይ ቢለቀቅ እና ዝም ብሎ የሚሟላው ነገር ተሟልቶለት እዛው ቢቀመጥ ከሆነ ጊዜ በኋላችሁን ብድግ አድርጎ አላህን ሲማጸን ታያለህ። እዛ ማንም በሌለበት ላይ ለምን ፊጥራ ውስጧል አለቲ ፈጠረ الناس عليها لا تبديل لخلق الله ግልጽ ነው ይሄ ነው አለ في الفطر لا يكاد لا يكاد ينازع فيه أحد من الأمم ላ የካዱ ሊደርስ የሚችል አይደለም። ዩናዚህ በዚህ ዙሪያ ላይ ምንም ለመጨቃጨቅ የሚደርስ ማንም የለም። لا يكاد في በዛ በዚህ ጉዳይ ላይ በተውሂድ ሩቡብያ ላይ ለመጨቃጨቅ የሚደርስ የለም። أحد من الأمم ከኡማዎች አንድንም አታገኙም። ከአሁን ኡማ ኡማ ከተባለ አንድ ነው። أمم ካለ ብዙ ቁጥር ነው። እሺ plural form ኡ ነው። የቁማ ብዙ ቁጥሩ ነው። ካለፉትም ነው አታገኙ። ግልጽ ነው። አላህ መኖሩን ብቻ ነረ አታገኙ። ይህንን የሚጨቃጨቅ ማለት ነው። ላ የካድ ማለት አይደርስም። ይሄ ላይ ደርሶ የሚጨቃጨቅ አይኖርም። እደግመዋለሁ። ወደዚህ ጥያቄ ካላችሁ ወደዚህ ጥያቄ ወደዚህ ላኩ እዛው والإقرار ማረጋገጥ بهذا ነው በዚህ የተውሂድ ርዕስ ላይ مركوز የተመረኮዘ ነው ፊል ፍት በፊጥራ ላይ አላህ በፈጠረው ሁኔታ ላይ የተመረኮዘ ነው። ሁሉም ፊጥራ ላይ ውስጡ አስቀምጦበታል ነው لا يكاد የሚደርስ ጉዳይ አይደለም። ينازع فيه أحد። አንድም ሰው የሚጨቃጨቅ ለመጨቃጨቅ የሚደርስህ ጉዳይ አይደለም። ሚነል ኡመም ከኡማዎች ከሁሉም ማለት ሁሉም አምላክ የለም የሚልም በቁጥር እንጂ አታገኝም ነው። ሙሉ ለሙሉ የለም ላለ ማለት አይደለም፣ አታገኝም። እሱም ቢሆን እውነት ልቧ አምኖበት አይደለም። አባባሉ ገብቷል። ልቧ ምኖበት አይደለም አያስኬደውም። ከራሱ ጋር ተጨናንቆ የሚለው ንግግር ነው። ግልጽ ነው። ይሄንን በተመለከተ እንዴት ካላችሁ ቁርአኑ ይመልስላችኋል። እነሱ እነዛ ሽርክ እንኳን የሚሰሩት የነብዩ ዘመን የነበሩት ከኔ ጋራች ሽርክ የሚሰሩትን በነብዩ ዘመን የነበሩትን አላህ ምን አለ? ولئن سألتهم من خلقهم ليقولن الله ማን እንደፈጠራቸው ብትጠይቃቸው እ ብለው ይሉሃል አላህ ነው ይለዋል ያጋሩ ነው አይደል እንዴ አላህ ግን በመኖሩ ላይ አልካዱ ግልጽ ነው وقال تعالى ولئن سألتهم من خلق السماوات والأرض ليقولن خلقهن العزيز العليم መልሳቸው ማን ነው ሰማይ ምድርን የፈጠረው ብለህ ብትላቸው ብለው ይለዋል خلقهن እነሱም ፈጥሯል خلقهن ሁነ ሲለማንን ነው ሰማይና ምድርን ፈጥሯል ማ አልዓዚዝ አሸናፊና አልዓሊም ምን የሆነው አዋቂ የሆነው ጌታ ይሏል وقال تعالى قل من رب السماوات السبع ورب العرش العظيم سيقولون الله سيقولون الله እናንተ ጋር ነው እኔ ጋር ነው እንደዛ ነው የሚለው ቁል መን ረቡ ሰማዋት ሰብዒ የሰባት ሰማይ ጌታ አምላክ ማን ነው ብለህ ብትጠይቃቸው ወረቡል አርሽ ልዓዚም የታላቁ አርሽ ባለቤት ማን ነው ብለህ ብትጠይቃቸው ሰየቁሉን አላህ እኔ ጋር እንዲህ ነው የሚለው ሊላህ አይደለም እናንተ ጋር እንዲህ ነው የሚለው ሰየቁሉነ ሊላህ እሺ እንደኔ የሚለው አለ ኪታብ አንተ ጋር አንተ ለእናንተ ነው መሆንም እ ሰየቁሉን አላህ መሰለኝ ለማንኛውም በኋላ እናየዋለን ችግር የለውም ወሃዳ ይህ እንግዲህ ፊል ቁርአን በቁርአን ውስጥ የተጠቀሰው ከሲር ምንድነው አለ ብዙ ነው ይላል ማለት ሰማይና ምድርን መፈጠርን ተውሂድ ሩብያን ሊላህ ነው የሚለው ኸይር በቃ እንደናንተ ሆኖላችሁ ወሃዛ ይህ እንግዲህ ፊል ቁርአን በቁርአን ውስጥ ከሲር ምን ብሏል ብዙ መጥቷል ይላል ይህንን በተመለከተ ግልጽ ነው ብዙ መጥቷል በቃ በተውሂድ ሩቡብያ ላይ ያረጋግጣሉ ነው የዝኩሩላሁ አላህ ያወሳል አኒል ሙሽሪኪነ ስለማ ስለ ሙሽሪኮች አነሁም ያዕተሪፉነ እነሱ ምን ይላሉ? ያረጋግጣሉ። ያዕተሪፉነን ማለት ነው። ያረጋግጣሉ ያዕተሪፉነ ያረጋግጣሉ ሊላሂ ለአላህ ቢሩቡብየቲ በምን ላይ በጌትነቱ ላይ ወልንፊራዲ የተነጠለ መሆኑንም ያረጋግጣሉ ቢልኸልቂ በምን በመፍጠሩ ላይ እሱ ብቻ መሆኑን ወሪዝቂ ሲሳይንም በመስጠት እሱ የተነቀለ ነው ብለው ያረጋግጣሉ። ወልኢንፊራድ ምን ማለት ነው? የተነቀለ መሆኑን ቢልኸልቂ በመፍጠርም ወሪዝቂ ሲሳይንም በመስጠት ወልኢሕያኢ ሕያው በማድረግ ወልኢማተቲ በመግደልም እሱ የተነጠለ ጌታ ነው። የሚገል የለም እሱ እንጂ ሕያው የሚያደርግ የለም እሱ እንጂ የሚረዝቅ የለም እሱ እንጂ አዎ ብለው ያረጋግጡ ነበር እነዛ ሙሽሪከል አረቦች እንኳን ሳይቀሩ ማለት ነው። ይሄ እንግዲህ በአሁኑ ሰዓት ጀማዓቱ ተብሊግ ወአምሳሊሃ ሌት ከቀን ላባቸው ጠብ አድርገው የሚለፉበት የሆነ የተውሂድ ርዕስ ነው ማለት ግልጽ ነው። ግን በመጀመሪያ ደረጃ ማን ይሄንን ተቃረነ? ይሄንን የተቃረናለን እናትና አባቶችሽ እናትና አባቶቻችን ሽርክ እየሰሩ ራሱ እማዬ ኦሜ አቢ ማን ነው የሚረዝቅ ብትሉት አብሬት ነው የሚላለ ታገኛላችሁ። አብሬት አልከስዬ ወይም ኑር ሁሴን የሚላለ የለም። እሚል የለም አለ ወይ ንገሪኝ። የለም ይሄንን ማንም ትንሹም ትልቁ ማን ነው የኔ አምጥተህ ብትጠይቅ ይነግራል። ግልጽ ነው። ትንሿ የኔ ገና እንደ ሁለት ዓመት አልሞላትም ሳህላ እ እንትላለች ያ አላህ ብል ስጠኝ ትላለች። ብል ስጠኝ ሰጪ መሆኑን አውቃለች፣ ራዚቅ መሆኑን ማለት ነው። ግልጽ ነው። ትንሹም ትልቁም ሌላውም ነገር ማለት ነው ግልጽ ነው ቢማዕና ራዚቅ መሆኑን አውቃለች ማለት ከትንሽ እስከ ትልቅ የተውሂድ ሩቡብያ ሁኔታ ያልገባው የለም ይሄ ፊጥራ التي فطر الناس عليها لا تبديل لخلق الله መፍሁም ገብቷቸው ይሄ ላይ የሚጋጭ የሚነጫነጭ የለም። ግን እነሱ ተነስተው ብቻ በቃ አላህ ኻሊቃችን ሰታረ ልዑዩባችን እንደዚህ የመሳሰለ እያሉ እሱንም በስነ ስርዓት መኻሪጁን አይጠብቁም። አላህ ኻሊቃችን ነው ይላሉ። ኻሊቃችን ምን ማለት ነው? ላጫችን ማለት ነው። ሐለቀ ነው አይደለ? ላጫችን የሚላጨን እሱን እንኳን አስተካክለው እንኳን አይሉም። ግልጽ ነው። ይሄ እንግዲህ ኢልም ማጠር ነው። ግልጽ ነው እንጂ ይህንን አይደለም። ዋናው የምንለፋበት ይሄ አይደለም። ሰው ልጆችን አናስተምር ማለት አይደለም። ግን የሚለፋበት ሰው ስንት ሽርክያት እየሰራ ያለበትን ርዕስ ولم ينكر ولم ينكر የሚያስተባብል የለም ተውሂድ ሩቡብያ የጌትነት ተውሂድን የሚያስተባብል የለም ወየጅሀዱ ረብ ስለ አላህ ስለ ጌታ የሚከራከርህ የለም ኢላ ሸዋዝ ምን ያሉ እንጂ አፈንጋጮች እንጂ ሚነል መጅሙዓቱል በሸሪያ ከሰዎች መጅሙዕ ማል ማለት ከሰው ስብስብ ውስጥ ማለት መጅሙዓቱል በሸሪያ ከሰዋዊነት ከሰዋዊነት ስብስቡት ውስጥ የሚያስተባብል የለም። ከሰዋዊነት ሰው ከመሆን ስብስብ ውስጥ የሚያስተባብል ይሄንን የለም። ሰው ሆኖ ይሄንን የሚያስተባብል የለም። ሸዋዝ እንጂ ሸዋዝ ምን ማለት ነው? እንደው ሻዝ ግልጽ ነው። አፈንጋጮች እንደው ወጣ ያሉ ጥራዝ ነቀቅ አካሄድን የሚከተሉ እንጂ ግልጽ ነው። እንዲህ ብለው የሚጠቀሱ ያሉ እንጂ ተظاهሩ ተظاهሩ እነሱም የበላይነትን ፈልገው ነው። ተظاهሩ የበላይነትን ፈለጉ። እደግመዋለሁ። ተظاهሩ የበላይነትን ፈለጉ ቢኢንካሪ ረብ ማንንም በማስተባበል ጌታን በማስተባበል ሁሉም የሚያምንበትን አይ እኛ ደግሞ እስቲ ጌታ የለም ብለን እንግዲህ ለየት እንበል unique መሆን ፈለጉ ማለት ማይ ፊራቂሂም ምን ከማለታቸው ጋር ከማረጋገጣቸው ጋር እዩ የበላይነትን የፈለጉት ማለት ነው። አላህ የለም ጌታ የለም ሲሉ ማለት ለየት ማለት unique መሆን ነው የፈለጉት። ማይ ፊራፊም ምን ከማለታቸው ጋር ከማረጋገጣቸው ጋር به በሱ በአላህ في الباطن በምናቸው በውስጣቸው ፊ ባጢኒ አንፉሲሂም በነፍሳቸው በውስጣቸው ከማረጋገጥ ጋር ወቀራረት ቁሉብህም በልባቸውም ከማረጋገጥ ጋር ነው የሚያስተባብሉት። ልባቸው ግን እየተቀበለቻቸው አይደለም። ማንነታቸው ይህንን ነገር እያጸደቀችላቸው አይደለም። ወኢንካሪህም ማስተባበላቸው ለሁ ለሱ ለአላህ ኢነማ ሁወ ንኩሱ ሚን ባቢል ሙካበራ ከሙካበራ ባብ አንጻር ነው። ከሙካበራ ባብ አንጻር ነው። ሙካበራ ማለት ሐቅን ላለመቀበል ከሚል ክፍል አንጻር ሐቅን ካለመቀበል ከሚለው ክፍል አንጻር ሐቅን ላለነቀደ ከሚለው ክፍል አንጻር ከማ ዘከረ አላሁ ተዓላ አላህ ስብሓነ ወተዓላ እንዳወሳው አን ፍርዓውን ስለ ፊርዓውን አነሁ ቃል እሱ እንዲህ ብሏል እስቲ ንገሩኝ ባረከላህ ፊኩም ፍርዓው ምንድን ያለው እየበላ እየጠጣ ሽንት ይዞ እየሮጠ ወደ ሽንት ቤት ምን አለ አነ ረብኩሙል አዕላ የራሱን እንኳን እንደው መቆጣጠር ያልቻለ በሌላው ሻዕን የሚገባ ሰው ነው እሱ። ሱብሃንአላህ ግን የበላይ ጌታ ነኝ። ነፍሱ ግን ተቀብለዋለች። ነፍሱ ራሱ አስተቀበለችው። ዝም ብሎ እንደው ላለመቀበል ብሎ እንጂ እንዴት ይኸው አላህ ተከተል። ምን አለ እሱ ማ ዓሊምቱ ለኩም ሚን ኢላሂን ገይሪ አለ እሱ። ለማን ያለው ለሙሳና ለሃሩን ለወንድሙ ለሌሎችም ለአማኞች ግን ይህን መልስ የሰጠው ለሙሳና ለሀሩን ነው ምን አላቸው ማ አሊምቱ እኔ አላቅም ለኩም ለእናንተ ሚን ኢላሂን ከአምላክ ገይሪ ከእኔ ውጭ እኔ አምላክ አላቅላችሁ ሰማችሁ ከእኔ ውጭ አምላክ አላቅላችሁ ብሎ ነው ያላቸው ልክ ነው ከእኔ ውጭ አላቅላችሁ እኔ ነኝ በቃ አምላክ እኔ ነኝ በቃ ወቀድ ኸዋጠበሁ አናገረው ማ ሙሳ ሙሳ አናገረው አለይሂ ሰላም የአላህ ሰላም በሱ ላይ ይሁንና ቢቀውሊሂ እንዲህ በሚለው ንግግር አለው لقد علمت ما أنزل هؤلاء إلا رب السماوات إلا رب السماوات والأرض بصائر من على لقد علمت በእርግጥ ታውቃታለህ አለው። በእርግጥ ታውቃታለህ አለ። ማ አንዘለ ሃኡላ እነዚህን እንዳላወረደ ኢላ ረቡ ሰማዋት ወልአርድ የምን የሰማይና የምድር ጌታ የሆነው አላህ እንጂ እኝን ተአምራቶች እንዳላስገኘ እንዳላወረደ ታውቃለህ አንተ ራስህ። በሳኢር ምን የሆኑ ዘንዳ ሰማይ ምድር ሌላም ተአምራቶችን በዚህ ላይ ማውረዱ ለምን በሳኢር ይሆን ዘንዳ ሁጃ ማለት ነው ሁጃ መገሰጫ ወይም መመከሪያ ይሆን ዘንድ ማለት ነው በሳኢር ማለት ማለት ነው ሁጃ ወይም ኢብራ በአማርኛ መገሰጫና መመከሪያ ይሆኑ ዘንድ ነው አምላክ አላህን የምናውቅበትም ሰማይ ምድር ሌሎችም አላህ በዚህ ምድር ላይ ያስቀመጠው ማለት ነገረው ማለት አንተ ራስህ ታውቃለህ። እነዚህን ነገር ያወረደው አላህ ሰማይና ምድር ማድረጉ ለበሳኢር እንጂ ለሌላ እንዳልሆነ አንተም ታውቃለህ። ወቃለ ተዓላ አላህም ማለት ነው በሌላ የቁርአን አያ ምን አለ? ወጀሃዱ ቢሃ በሷም አስተባበሉ አለ። ወጀሃዱ ቢሃ በሷም ምን አሉ? አስተባበሉ፣ አሻፈረኝ አሉ። ወስተይቀናትሃ አንፉሱም ነፍሳቸው ምን ያለችበትን የቂን ያለችበትን እርግጠኛ የሆነችበትን አላህ አምላክ መሆኑን እርግጠኛ የሆነችበትን ነጥብ እነሱ ምን አስተባበሉ። ظልመን ለምን አስተባበሉ? ከበደል አንጻር ወዑሉዋ የበላይነትን ፈልገው ሽተው ግልጽ ነው። ظልመን ማለት ማለት ነው ظልመን በደልን ሽተው ወዑልዋ የበላይነትን ፈልገው እንጂ ነፍሳቸው የቂን ያለችበትን ነው ያስተባበሉት በማለት አላህ ተናገረ። ወሁም እነሱ እኮ ይላል እነዚህ ተውሂድ ሩቡብያ አምላክ የለም የሚሉ ሰዎች ማለት ነው። ጌታ የለም፣ ሰማይና ምድር የፈጠረ የለም። በቃች ምድር የተገኘችው ከምንድን ነው? ከአተም ከኢለመንት ነው። የሚሉ ሰዎች የመሳሰሉ ማለት ነው። ግጣው አቶም ግጣው ከአቶምና ከ element ነው ማለት እንደርስበታለን ብለው የሚሉ አለ አይደል? በቃ አቶም ነበረ። ከዛ በኋላ እያለ እያለ ያ አቶም ሲጠፋ ከዛ በኋላ መጣ ማለት እና جزئيات እና element ኦች ናቸው እንዴት ያደረጉት ይላሉ። وهم እነሱ እኮ لم يستطيعوا አልተጠጉም ወሁም እነሱ ለም የስተኒዱ አልተጠቁም አልተጠጉም ወሁም ለም የስተኒዱ አልተጠጉም ፊ ጅሁድህም ምን ሲሉ ሲያስተባብሉ ኢላ ሁጀቲን ወደ መረጃ አልተጠጉም እዛ እስቲ እናንተ አምላክ የለም ጌታ የለም ለምትል ምንድነው መረጃችሁ ብትላችሁ መረጃ የላችሁ በቃ ዝም ብሎ ገበቃ የለም የዘረው ይሄ ነገር ጥቁር ነው ስትለው ይሄ ጥቁር አይደለም። ምንድነው መረጃ ጥቁር አይደለም። በቃ ጥቁር አይደለም፣ በቃ ቀይ ነው። ጥቁር የሆነውን እያየ ዝም ብሎ ክርክር የለም። ግልጽ ነው። ዝም ብሎ የሚከራከር እንጂ ወኢነማ ዛሊከ ይህን ኖኮ ይህ ሙካበረተን ምንድነው እ ምንድነው ሐቅን ላለመቀበል ነው። ማሻ ነቃ በለዋ ያሳለፍነውን አትርሱ። ሙካበረተን ማለት ነው ሀቅን ላለመቀበል ነው። ሚንሁም ከነሱ እኔ እኮ እችላለሁ። ምሳሌ ይህንን ብላክቦርድ ሁሉም ሰው ምንድን ነው የሚለው? ጥቁር ነው አይደለ? እኔ በቃ ይሄ ነው አረንጓዴ ነው አልኩኝ። ማን ይከለክለኛል? ዝም ብዬ ግግም ብዬ ጥቁር ነው ስትሉኝ ሁላችሁም አረንጓዴ ነው። ግልጽ ነው። ብል ምንድን ነው የሚከለክለኝ? ሙካበራ ነው አይደል? ሙካበራ ነው የሚሆነው ሐቅን ላለመቀበል እንጂ ሁሉም ሰው የሚያውቀው ይሄንን ነው እ ጥቁር መሆኑን ነው ማለት ነው። እንዲህ አይነት ከመረጃ ውጭ ሆኖ መከራከር እንጂ የበላይነት መሻት እንጂ ምንም የለም። ከማ ቃለ ተዓላ አላህ እንዳለው ወቃሉ ብለዋሉ ማሂየ እሷ እኮ አይደለችም የዱንያ ህይወት ወቃሉ ብለዋሉ ማሂየ እሷ እኮ አይደለችም ማ የዱንያ ህይወት ኢላ ሐያቱን ዱንያ የዱንያ ህይወት የቅርቢቷ ዓለም እንጂ አይደለችም። እሷ ደግሞ ነሙቱ እንሞታለን፣ ወነህያ ህያው እንሆናለን። ወማ ዩህሊኩና እኛን ደግሞ የሚያጠፋን የለም ኢላ ምን እንጂ ጊዜ እንጂ በቃ ጊዜውን ጠብቆ እንጠፋለን። በቃ ሌላ የለም። አላህ ምናምን የሚባል ነገር የለም። በቃ እንሞታለን፣ እንኖራለን፣ እንሞታለን። ያው ጊዜ ሲመጣ ደግሞ ጊዜ ያጠፋናል። ወማ ይህሊኩና ኢለ ደህር እኚህ ምን ይባላሉ? ደህርዩን ይባላል። ደህርዩን ይባላል። ደህርዩን ማለት ጊዜ ነው። በቃ ግልጽ ነው። የእነሱ ፈጣሪያቸውም ሕያው የሚያደርጋቸው ሁለመናው ደህር ነው ማለት ግልጽ ነው። እኚህ ደህርዮች ናቸው። ኢለ ደህር ደህር ግን የሚተገበርበት ነገራቶች የሚተገበሩበት እንጂ ምን አይደለም በራሱ ነገሮችን ምን አይደለም ሰሪ አይደለም፣ ፈጣሪ አይደለም ማለት ነው። ወማ ለሁም ለነሱ የላቸውም ቢዛሊከ በዚህ ምን ዕልሚን ከእውቀት ኢንሁም እንዶ እነሱ ኢላ የظኑን ምን ይላሉ? በጥርጥር ላይ ናቸው እንጂ ሌላ አይደሉም። ኢላ የظኑን እነሱ ምን እያሉ ነው? በቃ ጥርጣሪያቸውን እየተከተሉ እንጂ ሌላ አይደለም። ፈጠንኩ ሴቶች ጥሩ ነው መሰላ በቃ እነዚህ ዝም ብሎ በጥርጣሬ ዝም ብሎ የሚኖግዱ የሚሄዱ እንጂ ሌላ አይደሉም ይላል። ፈሁም እነርሱ እኮ ለም ዩንኪሩ አላስተባበሉም አን ዒልሚ ከምን ላይ ተንተርሰው ከእውቀት ላይ ተንተርሰው አይደለም ምን ያሉት ያስተባበሉት አን ዒልሚን ከእውቀት ላይ ተንተርሶ አይደለም። ወሁም ለም ዩንኪሩ አን ዒልሚን ከእውቀት አይደለም። ደለሁ ምን የሚላቸው የሚያመላክታቸው አላ ኢንካሪሂ እሱምን በማለት ላይ በማስተባበል ላይ በሚረዳቸው መረጃ ላይ ሆኖ አይደለም አላህን ያስተባበሉት። ወላ ሰምዕ እንዲሁም በምን ላይ ተንተርሰው ከሰሙትም አንጻር አረ አይደለም ወላ አቅል አቅላቸውንም ተጠቅሞ አቅልንም ተንተርሶ አይደለም። ወላ ፍጥራ ፍጥራንም ደግሞ ተጠቅሞ አይደለም። ምክንያቱም ትክክለኛ ጭንቅላት ያለው ሰው የአላህን መኖር ምን አይልም አያስብም፣ አያስተባብልም። ትክክለኛ አቅል ጭንቅላት ያለው ሰው የአላህ መኖር ምን አይልም አያስተባብልም ማለት ነው። ወለማ ካነ የሆነ ጊዜና ይላል ወለማ ካነ በሆነ ጊዜና هذا الكون ይህ ፍጥረቱ ዓለም ይቺ universe። ولما كان هذا الكون ይህ ፍጡር ሁላ ይቺ universe። وما يجري فيه በውስጧም የሚከሰተው ነገር وما يجري فيه በውስጡም የሚከሰተው ነገር من الحوادث ምኖች የተለያዩ ክስተቶች ሐዋዲስ ማለት ማለት ነው የተለያዩ ክስተቶች ሻሂደን ምስክር የሚሆኑ ናቸው። ሻሂደን ምስክር የሚሆኑ ናቸው። አላ ዋህዳንየቲላህ አላህ ምን መሆኑን አንድዬ አምላክ መሆኑን ወሩቡብየቲሂ የሱንም ጌትነት የሚያረጋግጥ ነው። ለምን ከተባለ ኢዝ አልኢቢል መክሉቁ እነሆ እኮ ፍጥሮት ኢቢል መክሉቁ እነሆ እኮ እዚህ ላይ ፍጥረት لا بد له من خالق ምን ያስፈልገዋል? ፈጣሪ ማስፈለጉ የማይቀር ነው። ላቡደ ኢዚል መክሉቅ እነሆ እዚህ ላይ ፍጡር ላቡደ የማይቀር ነው፣ ቅሮት የለውም ይሉታል። ላቡደ ምን የለው ቅሮት የለውም የማይቀር ጉዳይ ነው ነው ሚን ኻሊቅ ከምን ከፈጣሪ ወልሐዋዲስ የተለያዩ ክስተቶች ለሃ ወልሐዋዲስ ክስተቶች ላቡደ ለሃ ለእሷ የማይቀር ነው ሚን ሙህዲት ምን ያንን ነገር የሚሰራው የሚያስከስተው ማለት ነው። ጩኸት የሚጮህ ሰው ስላለ ነው። ግልጽ ነው። ንግግር የሚናገር ስላለ ነው አይደል? የምትሰሙት ማለት ነው። ከማ ቃለ ተዓላ ገብቷቸዋል። ወልሐዋዲስ ክስተቶች ላቡድ የማይቀር ነው ለሃ ለእሷ ሚን ሙሕዲስ ሙሕዲስ ምን ማለት ነው? ያንን ክስተት ፈጻሚ ማለት ነው። ኢዝ እዚህ ላይ ኢዝ በዚህ ጊዜ ማለት مخلوق ፍጡር ላቡድ ለሁ የማይቀር ነው من خالق ከምን ከፈጣሪ የማይቀር ጉዳይ ነው مخلوق አይኖርም ያለምን ፈጣሪ ማለት ክስተቶች ሊኖሩ አይችሉም ክስተት ያለምን ክስተቱን ፈጻሚ ከሳሽ ነው ያላችሁ ከሳች ከሳች ካልን ደግሞ ሌላ አማርኛ ይላል። ከሳች እኮ ልጅቷ እ ያለ ከሳች እሺ ጥሩ ነው አማርኛችሁ ደስ ይላል ወላሂ لا بد لها ከሳች ማለት ክስተቱን የሚፈጽም እሺ كما قال تعالى አላህ سبحانه وتعالى እንዳለው በተከበረው ቃሉ أم خلقوا ተፈጠሩ እንዴ من غير شيء ያለ ምንም ዝድነው ተፈጠሩ እንዴ ይላል አላህ ጥሩ ጥያቄ ነው أم خلقوا ተፈጠሩ እንዴ من غير شيء ያለ ምንም ነገር أم هم الخالقون ወይስ ራሳቸው ፈጣሪ ናቸው? ይህን መልስ የሚሰጥ ሰው ነው የሚያስፈልገው። ስትላችሁ እንደው ያለምንም ነገር ነው የተፈጠሩት ነው የሚለው አለ أم خلقوا من غير شيء ያለምንም ነገር ተፈጠሩ እንዴ? أم هم ወይስ ራሳቸው ፈጣሪ ናቸው? አም ኸለቁ ሰማዋቲ ወል ወይስ እነሱ ሰማይና ምድርን ፈጠሩ? ያ የሰው ልጅ በዚህ ምድር ላይ ያለ ወይ ፈጣሪ መሆን አለበት ወይ ተፈጣሪ። ፈጣሪ ያለ አለመሆናችን ሁላችን እናውቃለና ስለዚህ ተፈጣሪ ነን ማለት ነው። ወቃለ ሻዒሩ ገጣሚ ብሎ ይላል ምን አለ? ወፊ ኩሊ ሸይኢን ለሁ አያ ተዱሉ አላ አነሁ ዋሂዱ አቤት ምን አላችሁ? እሺ እኔ ጋር የለማ ልፈስርላችኋል። በቃ እሺ ልፈስረው። እሺ አም ኸለቁ ሰማዋት ወልአርድ በላ ዩቂኑን እነዚህ ሰዎች ምንድን ነው ምን አሉ ይሄን ነገር የቂን አይሉም ወይ በላ ዩቂኑ አረ እ የቂን አይሉም ወይ አላህ ስብሓነ ወተዓላ ፈጣሪ መሆኑን ማለት ነው። ኸይር ገጣሚው ምን አለ? ወፊ ኩሊ ሸይኢን በሁሉም ነገር ውስጥ ለሁ አያ ለሁ አያ ማለት ለአላህ ተአምር አለው ነው። ግልጽ ነው። አላህ መኖሩ ዝም ብለሽ ከራስ ከራስ ፀጉርሽ አንስተሽ እስተ እግርሽ ተመልከችው። ግልጽ ነው። እንዲሁ በአጋጣሚ እንዳልተፈጠረ የምታውቂው ማለት ነው። እያንዳንዱ እስቲ የአፍንጫችን አቀማመጥ፣ የአይናችን አቀማመጥ ይሄ ሁላ እንደው በ እንደው በቃ በዘፈቀደ የሆነ ነገር ነው ብላችሁ ታስባላችሁ? እሺ አይናችን ሌላ ቦታ ቢሆን ግልጽ ነው። የጆሮ ቦታ ላይ አይን ቢሆን ትንተኛ ይፈርጥብላና አይናችን ሀቂቀተን ወላሂ ስንተኛ አይናችን ይፈርጣል ብለን እንሳቅቃለን። ምንተኛው እንዴት ነው? ወላሂ ሀቂቀተን ነው የምላችሁ። አፍንጫችን ሌላ ቦታ ቢሆን ለማስተናገድ አፍንጫ ምጣችን እንኳን ሲነጣ እንዴት ነው ምናስተናግድ? ሀቂቀተን እነዚህ ነገሮች ሁላ በዘፈቀደ ሆኑ ማለት እንደው ዝም ብሎ የጥነት የዋህነት ነው የሚባለው ማለት ነው። እስቲ እያንዳንዱን ተመልከቱ። ሴቶች ላይ ጺም ቢሉ ወንዶችን ዘሎ ሴቶች ላይ ጢም ቢኖር የሴቶች ተክሎ ሰውነት ማለት ነው ወንዶች ጋር የለም አይደለ? እያንዳንዱን ስታስጠነጥኑት እንዴት ነው ሴቶች ጋር ያለው ይዘት ወንዶች ጋር የለም። ለምን እንደዚህ ሆነ? ራሱ ስታዩ ታምራለሁ። ሁለቱም አንድ አይነት ከይፍያ ቢኖራቸው እንዴት ነው? እሷም ጺም አላት፣ አንተም ጺም አለ። አላህ ሁሉንም ሲያደርግ ህክማው ተመልክ። ግን ሁለታችንን ፊት አለን አይደል እ ሁለታችን ፊት ኖሮ ግን የአንዱ ላይ ይበቅላል ጤፍ የአንዱ ላይ አይበቅልም። ይሄ በዘፈቀደ የተደረገ ነው ተብሎ ይታሰባል። ወላሂ ሴቶች አሁን እስቲ እንደው ሌላውን ቀን ቀልሞ ቀመስ የሚባሉ አላቸው። ትንሹ አጢም ማለት ነው። አላህ የለም ሁሉንም ነገር ለምን ሴት ልጅ ያልተደረገላት ምክንያት አለ ማለት ልክ ነው። አንድ አይነት መሆን የለባቸውም፣ ተቃራኒ መሆን አለባቸው ማለት ነው። ወንድ ልጅ አንበሳ አታ እንኳን እንኳን አይደለም አንበሶች ራሱ ማለት ነው አንድ አይነት ከይፍያን አለ። ሴቷ አንበሳና ወንዱ አንበሳ ይለያያል ማለት ነው። ምን ያክል አላህ Subhanahu Wa ዶሮዎችን እንኳን እስቲ ተመልከቱ ዶሮ ዶሮ እንኳን ስትመለከቱ አውራ ዶሮና ሴቷ ዶሮ ይለያያሉ አይደል? ይሄ ሁላ የአላህ ስብሐነ ወተዓላ ተርቲብ ነው ማለት ነው እና ወፊ ኩሊ ሸይኢን ለሁ አያ ተዱሉ የምታመላክት አላ አነሁ ዋሂዱ እሱ ምን በመሆኑ ምን መሆኑ አንድዬ መሆኑን የሚያመላክት ነው ለማ ካነ የሆነ ጊዜና ላቡደ የማይቀር ከመሆኑ አንጻር ምን ጀዋብ መልስ ማስፈለጉ እነዚህ ምን ለሚሉት አምላክ የለም ለሚሉት ሰዎች የማይቀር ከመሆኑ አንጻር ለማ ካነ ወላሂ ይህንን አረፍተ ነገር በደንብ ተመልከቱ። ለማ ካነ በሆነ ጊዜና ላቡደ የማይቀር ሚን ጀዋብ መልስ መስጠቱ የማይቀር ከመሆኑ አንጻር አላ ሀዲህ ልሐቂቃ እቺ ሀቅ በሆነችዋ ውል ለሆነችዋ ጉዳይ ኢድጠረበ እራሳቸው ምን አሉ? ኢድጠረበ ተማቱ፣ ተጋጩ። ሃኡላኢ ልሙንኪሩን እነዚህ አምላክ የለም ብለው ምን የሚሉት የሚያስተባብሉት ፓጋኖች ማለት ነው። ሙልሂዶች ራስ በራሳቸው ተጋጩ፣ ተማቱ። ሊውጁድ ልኻሊቅ አምላክ ፈጣሪ ያለ በሚለው ላይ ሊውጁድ ልካሊቅ ካሊቅ አለ ለሚለው ርዕስ ላይ ተጋጩ፣ ተማቱ። ፊ አጁበቲህም በምናቸው ላይ በመልስ እንዴ አሁን እኔ አሁን የምትማሯት ሁለት የተወሰኑ መስመሮች ፍልስፍና ነው። ላይገባችሁ ይችላል፣ ሊገባችሁ ይችላል። ግን እንዲገባችሁ አድርጌ አስረዳችኋለሁ። ይገባችኋል ብዬ አስባለሁ። እሺ ሴቶች ይገባችኋል? እሺ ሰፋ አርጉና በደንብ ተከታተሉ። ፍልስፍና ነው የሚነገራችሁ። ፍልስፍና ምን ያክል ተመልከቱ። ፈላስፎች ብዙ ጊዜ መጨረሻቸው እብደት ነው። ከዚህ በፊት ነግሬያችኋለሁ። አብዛኛው ፈላስፎች ሲሞቱ አብደው ነው የሚሞቱት። ግልጽ ነው። የተረፉትም ካልሞቱ መንገድ ላይ ታየዋለ ማለት ነው። ምን አይነት ብቻውን እያወራ ምናምን ባህር ስሬሮ ብቻውን ቁጭ ብሎ አገራችን ላይ ራሱ የሆነ ጊዜ ላይ ተጀምሮ ነበር በአዲስ አበባ ዩኒቨርሲቲ ልክ ነው የፍልስፍና ትምህርት ተጀምሮ ነበር እና የተመዘገቡት በጣም ብዙ ነበሩ። ከዛ በኋላ እያለ እያለ ወጣ። ከዛ ሁለት ተማሪ ነው የቀረው። ሁለት ተማሪ ከአስተማሪው ጋር ሶስት ናቸው። የእውነት የቀልድ አይደለም ነግራችሁ። ከዛ በኋላ ሁለቱ ሲቀር አንደኛውም የተመረቀው ማለት ነው። አንደኛው ደህና ነበር፣ አንደኛው ግን እያመመው በሽተኛው ነው የተመረቀው። ይሄ የምነግራችሁ ቀልድ አይደለም፣ የእውነት ነው የምነግራችሁ። ግልጽ ነው። ይሄን ደረጃ ነው የሚያደርሰው። ከአቅል ጋር የሚሄድ አይደለም። ፍልስፍና ማለት ቀላል ነገር አይደለም። ፈታረተን ራሱን የቻለ ርዕስ ሊመጣላችሁ ይችላል ወደፊት ኢንሻአላህ። ፈታረተን አንዳንዴ የቁሉን ፈጣረተን አንዳንዴ ታዲያ እሺ እናንተ ማን ነው ፈጣሪ ይህንን ዓለም ያስገኘው ተባሉ አይደል? ምን የለም ብለዋል። አምላክ የለም፣ ፈጣሪ የለም አሉ። እሺ ምንድን ነው መልሳችሁ? ማን ነው ዓለምን ያስገኘው ሲባሉ በደንብ አዳሙ። ራ አውርታችሁ አይደለም ሳታወሩ ተገባችሁ ደስ ይለኛል። ፈጣረተን አንዳንዴ የቁሉነ ብለው ይላሉ ሀዘ ለዓለም ይቺ ዓለም እኮ አሉ ወጀደ ነው ውጂደ ምን ብሏል ና መሆን ያለበትም እንደዚያ ነው ውጂደ ተገኝቷል ይቺ ዓለም ሀዘል ዓለም ይቺ ዓለም ውጂደ ተገኝቷል ከምን ነቲጀቱ ሊጠቢዓቲ የጠቢዓ ውጤት ነች አሉ የጠቢዓ ውጤት ነች አሉ ነቲጃ ማለት ውጤት ማለት ነው። ቀላል እንዴ ቀላሉንም አታክብሩታ። ነቲጃ እስከዛሬ አታውቁም እንዴ? ነቲጀቱን ውጤት ነች። ሊጠቢዓቲ ለጠቢዓ ውጤት ነች። هذا العالم እቺ ዓለም ውጅደ ውጅደ ምን ብሏል? ተገኝቷል። ነቲጀተን ውጤት ሆኖ ሊጠቢዓቲ ለጠቢዓ እቹ ዓለሟ ለጠቢያ መገኘት ሰበብ ነች አሉ። ጠቢያ ልፈታላችሁ ተረጋጉ። እንዴ በማህበር ነው ጠቢያ ማለት ዓለሙል ካኢናት ማለት ነው። በዚህ ምድር ላይ ያሉ ነገራቶች ማለት ነው አይደል? ዓለሙ ዓለሙል ካኢናት ማለት ህያው የሆኑ ጀማዳት የሆኑ ህያው ማለት ነፍስ ያላቸው ነፍስ የሌላቸውም ነገሮች መገኛ ነው። አለቲ ያቺ ይሄ እሷ የምትገለጽ ነው። በምንድን ነው የምትገለጸው አሉ አንዛት አልአሽያ ከነገራቶች ذات የተገኘች ነች። ይሄ ዓለም ሁላ ማለት ነው የተገኘው ይሄ ኢባረቱን የምትገለጽ ነች። አንዛት አልአሽያ ከነገራቶች ذات ذات ማለት አካል የተገኙ ናቸው። ይሄ ምድር ሁላ በአጠቃላይ በምድር ላይ ያለው ሕያውም ይሁን ሕያው ያልሆነውም የተገኘው ከነዚህ ነው። ከምን አንዛት ላሽያ ማለት ከነገራቶች ዛት ነው የተገኘው ከራሱ አካል ነው ከምን ሲባሉ ሚነን ነባት ከነባት የተገኘ ፍጡር አለ አሉ። ነባት ማለት ማለት ከእጽዋት የተገኘ ፍጡር አለ አለ። ግልጽ ነው። በነባት በእጽዋት አማካይነት የተፈጠረ ፍጡር አለ። እኛ ከየትኛው እንደምንመደብ አላውቅም። ወልሐይዋን በምን የተፈጠረ ደግሞ አለ ከሐይዋን ደግሞ የተፈጠረ የተገኘ አለ ገብታችኋል አይደል ህያው ምኑም የተ እንዲሁም ወልጀማዳት ከምኖች ከግዑዝ ማሻአላህ አላህ ይፍታህ ለኪ ባረከላሁ ፊክ አማርኛው ግራ ገብቶኝ ነበር አቀበልሽኝ ወልጀማዳት ከግዑዝ ነገሮች የተገኙ ደግሞ አሉ ይሄ ነው በቃ የሰው ልጅ በዚህ ምድር ላይ ያለው ነገር ከእጽዋት የተገኘ አለ እ ከእንስሳዎች የተገኘ አለ እ ከግዑዝ ነገሮች የተገኘ አለ ማለት ነው። فهذه الكائنات እነዚህ ነገራቶች እነዚህ ፍጥሮች እነማ እነዚህ ሶስቱ ማለት ነው የጠቀስናቸው عندهم እነሱ ዘንድ هي الطبيعة ምንድናቸው እነሱ ጠቢዓ ናቸው። ጠቢዓ ማለት ምን ማለት ነው? በምድር ላይ ያለ ህያውም የሆነ ህያው ያልሆነ ወይም ግዑዛንን የፈጠረው ይሄ ነው ነው የሚሉት ማ እጽዋቶች እንስሳቶች ጀማዳት በእጽዋት አማካይነት የተፈጠረ ብዙ አለ ማለት ነው። የትኛው እጽዋት ግን የትኞቹን እንደፈጠረ አልታወቀም። ግልጽ ነው። በቃ እጽዋት የሆነ እጽዋቱ እጽዋቶች ብዙ አይነት እጽዋቶችን ፈጠረ ማለት ነው። እንስሳ የሆነው ደግሞ ብዙ አይነት እንስሳቶችን ፈጠረ። እኛንም እንስሳዎች ውስጥ ነው ያስገብን ብዙ ጊዜ ግልጽ ነው። ምን ለምን አልሐይዋን ናጢቅ ነው የሚሉት ምን ማለት ነው? የሚናገር እንስሳ ነው የሰው ልጅ ነው የሚሉት እ ግልጽ ነው። የሚሄድ የሚራመድ ሐይዋንና ናጢቅ ነው የሚሉት فهذه الكائنات عندهم እነሱ ዘንድ هي الطبيعة እሷ ጠቢዓ ነች። ጠቢዓ ማለት ምን ማለት ነው? በምድር ላይ ያሉ ህያ የሆኑትን ህያ ያልሆኑትን ያስገኙት እነሱ ናቸው ይላሉ። ወሂየ እሷ ነች አለቲ አውጀደት ምን ያለች ያስገኘች ነች ይላሉ። ይሄ አንደኛው አባባላቸው ነው። እንደው በመሰረቱ እኔ አንድ ጊዜ አጋጥሞኛል እንዲህ አይነት ሰው። አዎ እናንተም ጸድቁ ወንዶችም ዝናብ ስላለ እንጥራ አይደለ ይሄ እንግዲህ ባረከላሁ ፊኩም ከኔ ጋር ናችሁ አንድ ጊዜ እኔ አጋጥሞኛል የራሴ ዘመድ እንዲህ አይነት አቋም ይዞ የሚራመድ የእውነቴን ነው የምላችሁ የዩኒቨርሲቲ ተማሪ ነበረ የኦሾን ኪታቦች በጣም ያነባል ኦሾ ፈልሳ ፈላስፋ ነበር ግልጽ ነው እንዳዊ ነው። የአሜሪካ ዜግነት የነበረው የሞተውም እዛው ግልጽ በጣም ማለት ብዙ መጽሐፎችን ጽፏል። እንዲሁም ብዙ ተከታዮች አሉት። በተለይ አሜሪካን ውስጥ ኦሺዝም የሚባል እምነት አለ። አንተ ወደዚህ ራሱን የቻለ ኦሺዝም የሚባል እምነት መስርቷል እና የእሱን ኪታቦች በጣም ያነባል እና በቃ ምንድነው አቶም ከሚባል ነው የተገኘ የሚል አመለካከት ነበር የያዘው። ምንም ብለው ከቁርአን ታሪፍም ብሰጠው በቃ እሱ ምንም መጨረሻ ላይ በቃ ማለት እሱ በሚሄደው አንዳንዴ በ logic የሚሄድ ስም logic ነው የምትሄደው። እሺ ከ نبات ነው ወይም ከሃይዋን ነው ወይም ከ جمادات ነው ወይም ደግሞ ከአቶም ነው እንበል የተገኘ ከተባለ እነዛ መጀመሪያውኑ አቶምን እሺ ማን ያስገኘው? ግልጽ ነው። ወይም ደግሞ ጀማዳት፣ ነባት፣ ሀይዋናት የሚባሉት ማን ያስገኘው? ግልጽ ነው። እንደናንተ እንኳን ቢሆን ማለት ነው ግልጽ ነው። አይሆንም እንጂ መልስ አይኖራቸውም። ከዛ በኋላ ግልጽ ነው። ይቆማሉ ማለት ነው። እንዳልኳችሁም እሱ ቆመ፣ በቃ መልስ አላገኘም። አላየሃል فهذه الكائنات هي الطبيعة وهي التي أوجدت نفسها ይሄ አንደኛው ቡድኖች ናቸው። ግልጽ ነው። ምድርን ያስገኙት ነባት ሐይዋንና ጀማዳት ናቸው የሚል አቋም ያላቸው ናቸው። አው የቁሉን ወይም ደግሞ ሌሎቹ ይላሉ። የነዚህ ደግሞ የመጨረሻ ይወረዱ ናቸው። ደግሞ ሁለተኞች እንዴት ነው የወረዱት? ይዋቸው ሲወርዱ ህየሷ እቺ ዓለም ማለት መገኘቷ ኢባረቱን የሚገለጽ ነው። አንሲፋት ላሽያ ከነገራቶች ሲፋ ነው የተገኙት። ከነገራቶች ሲፋ ማለት ነው ማለት ገጽታ ሱብሃንአላህ የቅድሙ ዛት ነው አይደል ያለ ከነዚህ ነገራቶች ዛት ከነሱ አካል ነው ከነባት አካል ከምንድ ነው እነዚህ ደግሞ አንሲፋቲል አሽያ ከነገራቶች ሲፋ ነው የተገኘው ወኸሳኢሲያ ከነሱ ውስን ከሆኑት ነገሮች ግልጽ ነው ወይም መገለጫ ኸሳኢስ ማለት ማለት ነው መገለጫዎች፣ መለያዎች ጣፏቸው መገለጫ ወይም መለያ ነው የተፈጠሩት። እንዴት ተባሉ? ሚን ሐራረቲ ከምን ምንድነው የተፈጠረው? ፍጡር ከምን ተፈጠረ? ከሐራራ አለ ሐራራ ምን ማለት ነው? እ ከሙቀት የተፈጠረ ፍጡሮች አሉ። ከምን ከሐራራ የተፈጠሩ አሉ። ወቡሩዳ ከምን ከቅዝቃዜ የተፈጠሩ አሉ። ወሩጡባ ከእርጥበት የተፈጠሩ አሉ። ኧረ ፍልስፍና እንዲህ አለ እንደው ወየቡሳ ነው የሚለው አንተ ወደዚህ ወዩ ዩ ነው ወዩ ቡሳ ወዩ ቡሳ ሲል ደግሞ ከምንድን ነው ከደረቅ ነገር የተፈጠራል። ግልጽ ነው አለ ያቢስ ማለት ደረቅ ማለት አይደል? ከደረቅ ነገር የተፈጠራለ ደረቅ ስላችሁ ገብቷችኋል። የእርጥበት ተቃራኒ ነው አይደል? ወሙላ ወመላሳ ከመላሳ የተፈጠራል። መላሳ ማለት ማለት ለስላሳ ማለት ነው። ከለስላሳ የተፈጠራለ ከቅዝቃዜ የተፈጠራለ ከእርጥበት ከነዚህ ከሙቀት የተፈጠረ አለ ወኹሹና ከምን የተፈጠረ አለ ከሻካራ ነገር የተፈጠረ አለ አለ وهذه القابليات ካለ ይህ ኦቅ ወላሂ ቁርአንና ሐዲስ እንደዚህ ይከብዳል እ ቁርአንና ሐዲስ ይከብዳል የለም እኮ በቃ አለቀ የነሱ ግን ጭንቅላትን ያፈነዳል እንጂ አይገባ وهذه القابليات አለ ይህ ኦፖዚት የሆኑ ነገሮች ተቃራኒ ማለት ነው አይደል? እነዚህ ተቃራኒ የሆኑ ነገሮች ተቃራኒ ማለት የብርድ የብርድ ተቃራኒ ምንድን ነው? የቅዝቃዜ ተቃራኒ ምንድን ነው? ሐራራ አይደል? እ ማብራቱን አብሩት አይበራም አይሰራም። ለና የኛ ማብራት አይሰራም። እሺ የምን የቅዝቃዜ ብርድ ነው ብለህ የሙቀት ተቃራኒ ምንድን ነው? ቅዝቃዜ። እሺ የእርጥበትስ? ደረቅ። እነዚህ ተቃራኒዎቹ ናቸው የፈጠሩት ነው። በእነሱ ተቃራኒነት መካከል የተፈጠረ ነገር አለ ማለት ነው። والقابليات እነዚህ opposite ተቃራኒ ነገሮች من حركة ምንን ፈጠሩ? ተቃራኒ ነገሮች ምን ፈጠሩ? እንቅስቃሴን ፈጠሩ። ተቃራኒዎች ነገሮች ማለት ነው። ወስኩን እንዲሁም መርጋትን ፈጠሩ። ማን እንግዲህ ሐራራውና ቡሩዳው መሰለኝ ምን የፈጠረው የሚንቀሳቀሱትን ገብቷቸዋል። ሁለቱ ሲፋተጉ ማናማ ሙቀትና ቅዝቃዜ እንቅስቃሴ የሚባልን ፈጠሩ። ወስኩን ሩጡባና ደግሞ ምን ድርገትና እርጥበት ደግሞ ምንም ፈጠረ ሱኩን ወኑሙ ማደግን ወተዛውጅ ወተዛውጅ ማለት ምን ማለት ነው መደበላለቅ ወተዋሉድ መዋለድ መዋለድም የተፈጠረው በእነሱ ነው ግልጽ ነው መዋለድ የሚባለው ነገር هذه الصفات ይቺ እኮ ገጽታ وهذه القابليات እነዚህ ኦፖዚት ተቃራኒ የሆኑ ነገሮች هي الطبيعة እሷ ነች ምድር ላይ ያሉትን ህያው የሚሆኑ ህያው ያልሆኑትንም ምን ያሉት ያስገኙት ይላሉ ቢዛዕሚህም በእነሱ ጥርጣሬና ግምት እውነት ሳይሆን ዛዕም ማለት ማለት ግምትና ጥርጣሬ ግልጽ ነው በእነሱ አመለካከት በሙግት ማለት ዝም ብሎ وهي التي እሷ ነች እሷ አውጀደቱ ላሽያ ነገራቶችን ያስገኘች ይላሉ መልሱን እንግዲህ እናያለን መልሱን እናያለን ይብቃ ማለት ይሄ የእነሱ ነው። ረድ ነው የሚሰጠው። ግልጽ ነው። ረድ ምንድነው? አዎ ፈላስፋው ናችሁ እንዳትሄዱ ኢንሻአላህ። መልሱን እንየው፣ ግን ረጅም ነው የሚሆነው አልቅም። ስለዚህ ኢንሻአላሁ ተዓላ ዝናብ ነው አይደል? ወድቅ የሆነች ንግግር ነች አለ። አይሰማም አይደል? ዋዲ ላቺያ ዋዳ ይህ እንግዲህ ቀውሉን ባጢል ምን የሆነ ንግግር ነው? ባጢል የሆነ ንግግር ነው። አላ ኪለል ኢዕቲባረይ በሁለቱም ምን አንጻር ገለጻዎች አንጻር ስናየው ማለት ነው لأن الطبيعة ምክንያቱም ጠቢያ የምትባለዋ ነገር የዚህ ምድር ላይ ያለው ተፈጥሯዊ ይዘት የህያው የሆኑ ነገሮችም ይሁን ህያው ያልሆኑ ነገሮች መፈጠር በኢቲባር الأول በመጀመሪያው አንጻር ስንሄድ አላ ሐዲ ቀውሊን በንግግራቸው حد አንጻር حد ምን ማለት ነው? definition። በንግግራቸው definition አንጻር ስንወስደው ተኩኑ ትሆናለች ኻሊቀተን ወመፍሉቃ አይረድ ወላሂ ደስ ይላል እኮ መልስ የመልስ ምቱን በደንብ ይዩት እሺ ኻሊቃ ወመክሉቃ ሆነች ማለት ነው መጀመሪያ ምን አሉ ነባት ነው የፈጠረው አላሉም እንዴ ነባት ምንድነው ስትላቸው የተፈጠረ ነው አረ? እንዴት ታዲያ ነባት ምን ይላል ይፈጥራል በአንድ በኩል ፈጣሪም ይሆናል በአንድ በኩልም የተፈጠረ ይሆናል እንዴ والله ተመልከት والله መልስ تكون በእነሱ አባባል ከሆነ definition تكون ትሆናለች ካሊቀተን ፈጣሪ ومخلوقةً። በአንድ በኩል ደግሞ ምንድነች ተፈጣሪም ነች እንዴት ከተባለ ፈለአርዱ ምድር ኸለቀቲል አርድ ማለት ነው ምንም ፈጠረች ምድርን ፈጠረች ማለት ነው ምክንያቱም ጀማዳት የሆኑ አላለም እንዴ ጀማዳት ነው የፈጠሩት። ምድር ምንድነው ጀማዳት አረ ምድር ጉዑዝ ነው? ጉዝ አይደለም? ሴቶች እየሰማችሁ ነው? ምድር ጉዑዝ ነው አረ በቃ ጉዝ ከሆነ ምድር ምድርን ፈጠረ ማለት ነው። በአንድ በኩል ፈጣሪ ነው፣ በአንድ በኩል ተፈጣሪ ነው። ወሰማኡ ሰማይ ሰለቀት ይሰማ ምንም ፈጠረች? ሰማይን ፈጠረ። ያውን ጫወታ አይመስልም? ሰማይ ሰማይን ፈጠረ። ወላሂ የሰፈር ህፃናት ራሱ አይቀበሉትም ይሄን አቅላቸው ሳይበከል ሰማይ ሰማይን ፈጠረ <laughs> እንዴት ነው ነው ይሄ ካልኩሌት ምንም አይገባቸውም ወሀከዛ እንደዚሁ ይሄ ወሀዳ ሙስተሒል ይሄ ምንድነው ሙስተሂል ምን ማለት ነው የማይመስልና የማይሆን ነገር ነው ግልጽ ነው ይሄ የማይሆንና የማይመስል ነገር ነው ወይዳ ካነ ሱዱሩ ወይዳ ካነ ከሆነ አሱዱሩ መመንጨቱ አልኸልቅ የምን የመፈጠር ሁኔታ መመንጫው ከሆነ አን ጠቢያ ከምን ወይዳ ካነ ሱዱሩ ልኸልቅ ሱዱር ማለት ማለት ነው መገኘት መመንጨት ማለት ነው። አልኸልቅ የመፈጠር ሁኔታ አን ስለምን አን ለጠቢያ በዚህ ምድር ላይ ህያው የሆንም ህያው ያልሆኑትም መገኛ መመንጫ ከሆነ بهذا الاعتبار በዚህ ገለጻ አንጻር ሙስተሒል ነው ግልጽ ነው አለ ሙስተሒል ነው የማይሆን ነገር ነው ይሄን ካልን ይሄ ለአንደኛው ነው ገብቷችኋል አይደል የነገራቶች እነ ሐያዋን እነ ነባታት እነ ጀማዳት ናቸው ያስገኙት የሚለው እሱ ሙስተሂል ከሆነ ፈስቲሓለቱሁ የማይመስል የማይሆን ነገር መሆኑ ደግሞ ብልዕትባር ታኒ በሁለተኛው ገለጻ አንጻር ደግሞ አሸዱ ኢስቲሓለተን ብርቱ ነው ምንነቱ። ኢስቲሓለተ ማለት ነው? አለመሆኑ የማይመስል ነገር መሆኑ የበረታ ነው። ለምን ለምን ሊአነሁ ምክንያቱም ኢዛ አጀዘት ዛቱ ሸይ የአንዳች ነገር ምሳሌ አሁን በዛኛው ሳይገባችሁ እንዳይቀር ምሳሌ ሀይዋን አለ አይደል እንዴ? የሀይዋኑ ሲፋ ሲፋ ማለት ምን ማለት ነው? ውፍረቱ፣ ቅጥነቱ፣ ቅዝቃዜው፣ ሙቀቱ፣ ሩጡባ ሻካራነቱ ምናምን ነገር ዓለምን ፈጠረ ማለት ይሆናል እንዴ? እኛ እንኳን አይደለም እሱ ራሱ ሀይዋኑ ራሱ ፈጠረ አላልንም። ምሳሌ ወደ ሰው ላድርግላችሁና ምሳሌ የኔ የኔ ሲፋ ምሳሌ ብትወስፉኝ ወፍራም፣ ግልጽ ነው፣ አጭር ወይም ሌላ ሌላ በሉኝ፣ ግልጽ ነው። ድምፁ የሆነ እንደዚህ ነገሮች ብትሉ ምሳሌ ነው ብትሉ ይሄ ለኔ ምንድነው ነው ሲፋ ነው አይደል እኔ ፈጣሪ ነኝ ማለቱ ማለት ያ አካል ፈጣሪ ነው ማለቱ አይቻልም እያልን እኔ ላይ ያሉት ሲፋዎች መገለጫዎች በጥራን የኔ መወፈር የኔ ድምፅ ከፍተኛ መሆን ሌሎችም መቆጣት መቆጣት የሆነ ሲፋ ሊሆን ይችላል። ግልጽ ነው። ጥሩ ጸባይ፣ እኚህ የመሳሰሉ ነገሮች ፍጡርን ያስገኛሉ ማለቱ የማይመስል ነገር ነው። በመሰረቱ የዛ አካሉ ዛቱ ራሱ አያስገኝም እያልን ስላለን ማለት ነው። ገብቷችሁ ነው አይደለ? ታስረዱናላችሁ ኢንሻአላህ። ገብቷችኋል ሴቶች? ፈስቲሃለቱ የማይመስል ነገር መሆኑ بالاعتبار الثاني በሁለተኛው ገለጻ አባባል አሸዱ እስቲሓለተን በጣም የበረታ ነው ባለመሆኑ እንዴት ከተባለ ሊያነው ምክንያቱም ኢዛ አጀዝተ ኢዛ አጀዘት ነው መሰለኝ የሚለው ልክ ነኝ ሳነብ እያያችሁ ኢዛ አጀዘት ከተሳናት ዛቱ ሸይ የአንዳች ነገር ዛቱ አን እሱን ከመፍጠር እዛ ምን ብለናል? ሀይዋን መፍጠር አችልም አላለም እንዴ? ታዲያ ይሄ ብርድ፣ ሙቀት ምናምን የሚባለው የእነዚህ ነገሮች ሲፋ ነው አይደል እንዴ? መብረድ፣ መቀዝቀዝ ምናምን ሻካራ ምናምን ሲፋ ነው አይደል? እንዴት ታዲያ የእነሱ መገለጫ ይፈጥራል? በመሰረቱ እኔ ሳልኖር መገለጫ ይኖራል እንዴ? እኔ ምሳሌ መሐመድ ይቆጣል። ግልጽ ነው። ሌላ ወፍራም ነው፣ እንደዚህ ነው፣ ምንድን ነው ምናምን የሚባለው ወስቦች እኔ ሳልኖር ይኖራል? የለም። ታዲያ እንዴት ብሎ ነው የኔ وصف ፈጣሪ ሊሆን የሚችለው ነው? በቃ ይህ አጭር ነገር ነው። ምንድን ነው ይዛ አጀዘት ዛቱ ሸይ አንዳች ነገር ዛት ዛት ማለት አካሉ ማለት እኔ ምሳሌ አልኳችሁ። እኔ ፈጣሪ መሆን ካልቻል እንዴት ነው የኔ መገለጫ ፈጣሪ የሚሆነው ነው? አን ኸልቂ ፈዐጅዙ የሱ ሲፋ ፈዐጅዙ እንደሚሳነው ሲፈቱ የዛ ነገር መገለጫ ሚንባቢ አውላ ከዚህ አንጻር ምንድነው የበለጠ የባሰ ነው የሚሆነው ግልጽ ነው ያ አካል ይፈጥራል ይፈጥራል የሚለውን ካልተቀበልን የሱ ነገር ደግሞ የዛ ነገር መገለጫ ደግሞ አይፈጥርም የሚለው ደግሞ የባሰ ነው ግልጽ ነኝ አሁን ተግባባና ሴቶች ማሻአላህ አላህ ያፍታህ ለኩም ባረከላሁ ፊኩም ሊአነ ምክንያቱም ውጁዱ ሲፋ የአንድ ነገር መገለጫ መገኘቱ ሙርተቢጥ ምን ያለ ነው የተገናኘ ነው ቢልመውሱፍ በሚገለጸው ነገር ላይ ግልጽ ሊአነ ውጁዱ ሲፋ የአንድ ሲፋ የአንድ ነገር መገለጫ ግልጽ ነው። የአንድ ነገር መገለጫ ሙርተቢጡን ምን ያለ ነው የተገናኘ ነው ቢልመውሱፍ በሚገለጸው አካል እስቲ ምን ማለት ነው እስቲ የሚነግረኝ ከሴቶች አንድ ሰው ምሳሌ እ እሺ በፍጡር ስጪኝ እስቲ አሁን ካሉ አንጻር በፍጡር ስጪኝ አይደለም። እስቲ ሌላ እስቲ ሌላ አሁን መፍጠር ከሚለው አንጻር ነው የምትሰጡኝ። መፍጠር እ ምሳሌ እኮ ቅድም ሰጠኋችሁ። እስቲ አብዱልሐኪም ማሻአላህ ይሄ ወስፍ ነው አይደል የሚባለው? ወጥ አጭር ነው፣ ወፍራም ነው፣ ቀጭን ነው ምናምን ይሄ ነገር አይደል? ግልጽ ነው። ቆንጆ ነው፣ ኩንጋ ነው። አረ ይሄ ሁላ ምንድን ሲፋ ነው የሚባለው። ገብቷቸዋል። ይሄ ነገር ምን መፍጠር አይችልም ነው። እሺ ቀጥላ። ይሄ መፍጠር አይችልም ነው አይደል ሰውየው መፍጠር አይችልም እያለን እንዴት የእሱ ባህሪ እሱም መሰል ፍጡር ይፈጥራል ነው። ገብቷችኋል አባባሉ? ውፍረት፣ ቅጥነት ቆንጆ ቆንጆ መሆን፣ መልካ መልካምነት እነዚህ ነገሮች እንዴት ሰው የሚባለውን ነገር መፍጠር ይችላሉ ነው ማለት ነው። ሊያነ ውጁድ ሲፋ ሙርተቢጡን ቢልመውሱፍ በተገላጡ ላይ ተያያዥነት ነው ያላቸው الذي تقوم به ያ የምትቆምበት ምክንያቱም እኔ ባልኖር ኖሮ ውፍረት ይኖራል እንዴ? ግልጽ ነው። እኔ በመኖሬ ነው አስቀድሞ እሱ አይገኝም ማለት ነው። ግልጽ ነው። መቅጠንም ቢሆን ቆንጆነትም ቢሆን ከዛ አካል ጋር ተያያዥነት ነው ያለው ነው። አብሩልኝ ፈከይፈ እንዴት አለ ተክሉቁ ትፈጥራለች ወሂ እሷ ሙፍተቂረቱን ኢለይህ ወደሱ የፈለገች ሆና ሰውየው ምንድን ነው ሙፍተቂራቱ ይል ወደሱ የፈለገች ውፍረት ራሱ ወደሱ ትፈልጋለች አይደል ውፍረት የምትባሏ ያንን ሰውዬ ትፈልጋለች በቃ ለምን ወፍራም የሚባለው ነገር እንዲጠራ ማለት ነው ወፍራም እንዲባል ሰውየው ወፍራም የምትባሏ እንዲጠራ ያ ሰውዬ ከሌለ ወፍራም የሚብለው ድምፅ አይወጣማ ማንም ሰው ወፍራም ማለት አይችልም ወኢዛ ሰበተ ከተረጋገጠ ቢልቡርሃን በደንብ እኔ አልደግማትም። በደንብ ፈተና ደግሞ አወጣታለሁ። በደንብ ተከታተል። እንደዚህ ጉሮሬማ ደርቆ ኢንሻአላህ በደንብ እጠይቃቸዋለሁ በሚቀጥለው ሳምንት። ወኢዛ ሰበተ ከተረጋገጠ ቢልቡርሃን ቡርሃን ማለት ነው? ቡርሃን ማለት ነው? ሴቶች ቡርሃን ምን ማለት ነው? መረጃ አይደለ? ማስረጃ ቁልሃቱ ቡርሃነኩም ይላል ቁርአን ላይ ወኢዛ ሰበተ ከተረጋገጠ ቢልቡርሃን በመረጃ ሁዱቱል መውሱፍ የሚገለጸው አካል መፈጠር ሁዱት መገኘት መፈጠር አልመውሱፍ የተገለጸው ነገር ለዚመ ግድ ይላል መገኘቱ ሑዱቱ ሲፋ የዛ የተፈጠረው አካል መገለጫ አብረው እንጂ እሺ ግልጽ ነው አይደለ አንድ ነገር ተገል መውሱፍ ማለት የሚገለጠው ማለት ነው ግልጽ ነው አንዋር የሚባል አካል አለ ካልን የእሱ ሲፋ መኖሩ ግድ ነው ነው ግልጽ ነው። አንዋር ሳይኖር የእሱ ሲፋ መገኘት አይችልም። ግልጽ ነው። እሱ ሳይኖር የእሱን ሲፋ መናገር ይቻላል አይቻልም። ግን አንዋር ከተገኘ የእሱ ሲፋ መገኘቱ ግድ ነው። ወአይደን በድጋሜ ፈጠቢያቱ ሁለተኛው መልስ ሁለተኛው ምት ተመልገቱ የመልስ ምቱ ቆይ ተፈጥሮ የሚባለው አንድ ነገር ህያው የሆኑ ተገኙ፣ ህያው ያልሆኑ ነገር ተገኙ የሚባለው ላ ሽዑረ ለሃ ምን የላትም ሽዑር የላትም። ሽዑር ማለት ማለት ነው? እ አላህ ይፍታህ ለኩም ስሜት የለውም። ስሜት አለው እንዴ? ተፈጥሮ የምትባለው ነገር ስሜት አለው እንዴ? እንደ ምንድን ነው እንደ ምንድን ነው አለቱን ልክ እንደ እቃ እንደ ንብረት ነች ሙህባ ግልጽ የሆነች እንደ እቃ ንብረት እንደ ሞባይል ግልጽ ነው ምን የለውም ሽዑር አሁን ሞባይል ምናምን ብታፈርጠው ለምን አፈረጥከኝ ምናምን እንደዚህ ምናምን ሽዑር አለው እንዴ ያውቃል የለውም በቃ ተፈጥሮ ምንም እኮ ነገር የለውም ምንም ማስገኘት አይችልም የአለቱን ሙህባ ግልጽ ነው ምንም ጭብጥ ተፈጥሮ የሚባለው ነገር እሺ ወሰለሳ ዓሊሙል ካኢናት ህያው የሆኑ የሞቱ ነገር ተገኙ የሚባለው ነገር ላ ሽዑረ ለሃ ምንም ሽዑር የላትም። ፈያለቱ ልክ እሷ እንደምንድነች ሀሳባችሁን እዚህ አድርጉ። እሺ ኢንሻአላህ ስትንጨርስ አንድ መስመር ነው የቀረችው። ሙህባ ነች። በቃ ይሄ ተፈጥሮ የሚባለው በምድር ላይ ያው የሆነ የሞቱ ነገር ተገኘ የሚባለው ግልጽ የሆነ ነገር فكيف تصدر عنها الافعال العظيمه ትልቅ የሆነው ነገር እንዴት በሷ ላይ ይመነጫል መፍጠርና አለመፈጠር የሚባለው ነገር فكيف تصدر እንዴት ይገኛል ይመነጫል አንሃ አልአፍዓሉል العظيمه ትልቅ የሚባሉ ተግባራቶች አለቲ ያቺ ሂየ እሷ ፊ ጋየቲል ኢብዳ ኢብዳ ማለት ሂየ እሷ ጋየቱ ድቻ የደረሱ አልኢብዳ ኢብዳ ማለት ያለ አምሳያ መፍጠር ማለት ነው። ያለ አምሳያ ፈጣሪ ማን ነው? ማን ነው ፈጣሪ? ያለ አምሳያ መፍጠር የሚባለው ነገር እንዴት ተፈጥሮ የሚባለው ነገር ይፈጥረዋል ራሱ? በቃ ተፈጥሮ ራሱ ፈጣሪ ሊሆን ይችላል። ግዑዝ ምንድን ነው ራሱ ተፈጥሮ የሚባለው ነገር ስያሜ ወይ የሆነ ጉዝ ነገር ነው አይደል እንዴ መፍጠር ይችላል አይችልም ራሱ ተፈጥሮ ነው የፈጠረው ማለት አንችልም فكيف تصبر عنها الافعال العظيمه غايه والاتقان اتقان ማለት ማለት ነው ጽድት ጥርት ያለን ነገር ማስገኘት እንዴት ይችላል وفي نهايه الحكمه በቃ ድካ የደረሰ የሚባለውን ጥበብ እንዴት ማስገኘት ይችላል وفي غايه الارتباط ድካ የደረሰውን የሆነ መቆራኘት እርትባጥ ማለት ማለት የተቆራኘን ነገር ማስገኘት እንዴት ይችላል ይላል እየሰገዱ የምር ነው እንደ እየሰገዱ ቆይ ቆይ እሺ ሰማ እንዴ ልጥራ